ልሂጅራ ቢሰላሲ ሲኒን ከሂጅራ በፊት ሶስት አመት ቀደም ብሎ ነው ሶላት የታወጀችው በሰው ልጆች ላይ ሶላት ከሂጅራ በፊት ሶስት አመት ቀደም ብላ ማለት ነው ነብዩ አለይሂ ሰላቱ ወሰላም መካ ከሂጅራ በፊት ሶስት አመት ቀደም ብሎ لواجه صلاة ثاني أركان الإسلام بعد الشهادتين كشهادتين كالصلاة يالك الإسلام وأن مسرتنا الصلاة صلاة صلاة من لي يالك صلاة هي فرضت ሶላት ዋጅብ የተደረገችውና የተደነገገችው በሰማይ ነው። ሌሎች ፈራኢዶች ግን መሬት ላይ ነው እያሉ ነው። ጾምም ሆነ ሐጅም ሆነ ዘካም ሆነ ማንኛውም እስላማዊ ተግባራት ነብዩ አለይሂ ሰላቱ ወሰለም ምድር ላይ እያሉ ነው የታዘዙ። ሶላትን ግን عروج للسماء ወደ ሰማይ በአረጉ ጊዜ ነው ያመጣው። ማንኛውም فرائض ይዋፊቁት መላኢካ በመላኢካ አማካኝነት ነው የመጣው ሁሉ ሶላት ግን direct ከአላህ ጋር ነው የተነጋገሩት። አሁንም ሶላት ብዙ እንትን አላት ጥቅም አላት ተዒኑ ቢሰብሪ ወሶላቲ በማንኛውም ችግራችሁ ላይ በሚያጋጥማችሁ ነገር ላይ በትግስትና በሶላት ታገዙ ነው ያለው አላህ እነ ሶላተ ተንሃ አኒል ፈህሻኢ ወልሙንከር ይህም አላት ሶላት እነ ልሐሰናት ዩዝሂብነ ሰይአት አሁንም ሶላት ነው ነገር ያስወግዳል ከመጥፎም ትከለከላለች በጣም ብዙ ሚዛ መለያ ያላት ሶላት ሶላት የሌለው ምንም የለው ሶላት የሌለው ምንም የለው ነብዩ አለይሂ ሰላቱ ወሰላም አልአህዱ በይነና ወበይነሁም ሶላት ብለዋል። በእኛና በእነሱ መካከል ያለው መጋረጃ ልዩነት ሶላት ነው። ሶላት ሶላት ከሌለው አንድ ሰው መጋረጃውን ቀዶታል፣ ተቀላቅሏል ማለት ነው። من ترك الصلاة متعمدا فقد كفر ሆን ብሎ አውቆ ሶላትን ያሳለፈ ሰው በአላህ ክዷል፣ ካፊር ነው ማለት ነው። عليه الصلاة والسلام። ብዙ ሐዲሶችን ስንመለከት የሙሐዲሶች ወደ ኩፍረት በቃ ካፍር ወደ ማለት ደረጃ ሂደዋል። ሶላት የሌለው ኢማሙ አህመድ direct አከፍሮላል። እነ መሐመድ ኢብኑ ሐዝም direct አከፈሉታል። በዘመኑ እነ ሁሴይን ካፍር ነው የሚሉት። በቃ ካፍር በቃ ምንም ነገር መደራደርም የለም። ሶላት አይ እከሌ ካፍር ነው እከሌ መዛችሁ። ለምሳሌ ሽርክ የሚሰራን ሰው ከዛ ውስጥ አንድ ሰው መዞ በያል ላይ የደረሰው ምናምን ምናምን የሆነ ነገር እንላለን። ሶላት ግን በቃ ካፍር ነው። አይ አውጥቶ አይወርስም አይወርስም። ሚስቱም ፍቺ ናት፣ ተፈታለች። ዝሙት እየሰራ ነው ማለት ነው። አሪፍ አንድ ዛፍ ብዙ አስቀያሚ ነገር አለ ኢማሙ ሻፊዒ አይከፍርም ብለዋል ሆን ብሎ ማለት በቃ ካልካደ በስተቀር ሶላት ብሎ ነገር አረ የለም አይወጅብም ካለ ብቻ ነው የሚከፍረው በመድከም በመሰላቸት ከተው ይገደላል እንጂ አይከፍርም ይላሉ ሌሎች መዛሂዶች ማለት ግን ሙሐዲሶች ይከፍራሉ ወደሚለው ነው ይዛት እንትኔ በጣም አደገኛ ነው ደግሞ አጥጋቢ ደልልም ያለው ያከፍራል የሚለው ነው ምን ተዋለን መሐለል ኸላፍ ስለሆነ ዝም ብለህ ኸላፉን ብቻ ተናግረህ ታልፋለህ እንጂ በጣም በጣም በጣም አደገኛ ነገር ውስጥ ያለ ታሪክ ሶላት ለምሳሌ ታሪክ ሶላት ያረገውን መብላትም አይበቃም አይቻልም እንዳታሳርግ ካፊር ነፋር አምጥቶ ማሳረግ ይቻላል የኺላፍ ዋዳ ማለት ነው አንድ ታሪክ ሶላት ያረገውን ከምትበላ ዜብራ ሄዶ መብላት አይቻልም ማለት ታሪክ ሶላት ምን ያክል ዘግናኝ እንደሆነ ታሪክ ሶላት ነው የሚገነዘበው እና ኢንሻአላህ ወደፊት ብዙ ሶላቶች እንመለከታለን። አሁን ወደ እንተናችን ነው። ባቡል መዋቂት የሶላት ጊዜያቶች የሶላት ጊዜያቶች ባቡል መዋቂት የሶላት ጊዜያቶች عن عبد الله بن عامر رضي الله تعالى عنهما أن النبي صلى الله عليه وسلم قال النبي عليه الصلاة والسلام انده لال وقت الظهر يظهر جزء የሚገባው إذا زالت الشمس ፀሐይ ዘንበል ስትል ነው إلى إلى إلى المغرب ወደ ምዕራብ በኩል ዘንበል ስትል አወሰጥ السماء ማለት ነው ከሰማይ ማዕከል ወደ መግቢያዋ በኩል ዘንበል ስትል አናውቀውም ሐቂቀተን የት ላይ ነው ሴንተር የምትሆነው ያ አይታወቅም ሐቂቀተን ሊቡዕድሃ በጣም ርቀት ስላላት አናውቀውም ወላኪን እነሱ በዚህ በቁጡጡ ይዘው ሰዓት ተሞልቷል ከሰዓቱ ጋር ነው እኛ የምንሄድ ከሰዓቱ ጋር ነው የምንሄደው እንጂ ይሄን የሚጠብቅ የለም አሁን ሰዓት የራሱን ጥላ ተመልክቶ የዛፍ ጥላ ተመልክቶ ወይንም የቤት ጥላ ተመልክቶ የሚሰግድ የለም አሁን ሰዓት ሰዓት ብቻ ነው የሚሄድ ይሄ ነው ነገሩ ሞልተውት ነው ተሞልቶ ነው ባላ በአካባቢ ሰዓት በምን ያክል ሰዓት እንደሚገባ ተሞልቶ ነው ማሻአላ ችግር የለም ምንም ማለት ነው ግን ኢዛ ዛለት ሸምሱ ፀሐይ ዘንበል ስትል ነው ዙሁር የሚገባው። ሰዓት ከሌለ በረሃ ውስጥ ከሆንክ ብቻን ከሆንክ ዙሁር ገብቷል አልገባም ለማለት እርግጠኛ ለመሆን ምንድነው የምታደርገው? መጀመሪያ ጧት ፀሐይ ስትወጣ ጥላችን ወደ ፀሐይ መግቢያ በጣም ረጅም እስከ እስከ 500 ሜትር ያክል ይርቃል ነው የሚሉት። ቁመታችን ልጅ ይወረወራል። እሷን ከፍ ስትል ጥላችን ወደ ስራችን ሲገባ ከፍ ስትል ሲያጠር። ከፍስክ ሲያጠር ወሰጦ ሰማ ላይ ስደት ጥላችን እስራችን ይገባል። እስራችን ካለ ከገባ በኋላ እቺ ኸጦል እስቲዋ ወይንም ዘለል እስቲዋ ትባላለች። የእስቲዋ ጥላ ትባላለች። ልክ ዘዋል ሲገኝ ፀሐይ ከምዕራብ በኩል ስትሆን የኛ ጥላ ወደ መውጫዋ መርዘም ይጀምራል። ልክ መርዘም ሲጀምር ዙር ገባ ማለት ነው። ሲጀምር አጥሮ አጥሮ ያልቅና ስራችን ከገባ በኋላ እንደገና ወደ ምስራቅ ምን ማለት ይጀምራል ማደግ ይጀምራል ልክ ማደግ ሲጀምር ዘዋል ማለት ነው ሲጀምር ሲጀምር إذا زالت الشمس ፀሐይ ዘንበል ስትል ወሰጥ ይሰማል ወካነ ሲሆን ذل الرجل የአንድ ሰው ጥላው ሲሆን ከጡል እንደ ቁመቱ ሲሆን ማለት ነው በቁመቱ ልክ ማለት ነው በቁመቱ ልክ ማለም يحضر العصر እስከዛ ድረስ ይሄዳል ማለት ነው እስከዛ ድረስ ይሄዳል ማለም يحضر العصر አስር እስካልገባ ድረስ አሁንም በዚህ በኩል ይረዝም ይረዝም ይረዝምና ከኸጡል እስቲዋ ከዋናው እስቲዋ ውጭ ሌላ የሰውየውን ቁመት የሚያክል ወደ ምስራቅ በኩል ማለት ነው የሰውየውን ቁመት የሚያክል ጥላ እስከዛ ድረስ ይቀጥላል እንትን ዙሁር በዛን ሰዓት ልክ አፉ ሲገባ ደግሞ ዙሁር አለቀ አሁን እንትን ይቀጥላል ማለት ነው ዙሁር አወለል ወቅቱ የሚገባው ኢዛ ዛለት ሸምሱ ፀሐይ ዘንበል ስትል የኛ ጥላ ደግሞ መርዘም ሲጀምር ሲጀምር ወካነ ዝሉ ረጁል ከጡሊ የሰውየው ጥላው በቁመቱ ልክ ሲሆን እስከዛ ድረስ ይቀጥላል። ማለም ይሕድር አልዓስር አስር እስካልገባ ድረስ አስር ሲገባ ያርሳል ማለት ነው። ወቅቱ የአስር ጊዜ ደግሞ የሚገባው በምንድን ነው የሚገባው? ምን ሲሆን ይገባል? ልክ ዙሁር ሲያልቅ የሰውየው ጥላ በቁመቱ ልክ ሲሆን ወደ የዛን ጊዜ የአሱር የመጀመሪያ ወቅት ይሆናል። የዙሁር የመጨረሻ የአሱር የመጀመሪያ ሰዓት ይሆናል ማለት ነው። እሺ ወቅቱ ለአስር የአስር ጊዜ የሚጠናቀቀው ማለም ተፈርሽ ሸምስ ፀሐይ እስካልደለች ድረስ ማለት ነው። ፀሐይ ዳለች ወይንም ደግሞ ዋናው ነጸብራቅ የነበረው እንትን በጣም ኃይለኛ የነበረው ጨረር ይለቅና ዳልቻ ትሆናለች። ማየት የምንችልበት ጊዜ ማለት እስከዛ ድረስ ነው የዙሁር ወቅት የአስር ወቅት። ዋናው ግን ፀሐይ እስከምትጠልቅ ነው። ይሄ ወቅት ለእክትያሩ ነው። ምርጡን ጊዜ ነው እየነገረን ያለው ወቅት العصر የአስር ጊዜ የአስር ጊዜ ማለም ተሰረ ሸምሱ ፀሐይ ዘለች እስካላለች ድረስ ይቀጥላል ወቅቱ ሶላት المغرب የመግሪብ ሶላት ደግሞ ጊዜው ማለም የግብ ሸፈፉ الأحمر ቀዩ ጨረር እስካልገባ ድረስ መግሪብ አለ እሱ ሲገባ አይሻ ይገባል እሱ ሲገባ አይሻ ይገባል መጀመሪያ መጀመሪያውን አይደለም የነገራቸው ወቅቱል መግሪብ የመግሪብ ጊዜ የሚገባው ፀሐይ ስትጠልቅ ነው መጀመሪያ የሚገባው ፀሐይ ሙሉ በሙሉ ስትጠልቅ ይገባል ይጀምራል እስከ ምን ድረስ ይቀጥላል ማለም የግብ ሽፈቁ አልአህመሩ ቀዩ ግባት ለሚሉ ምናምን የሚባለው ቀዩ ጨረር ማለት ነው እሱ እስከሚያል እሱ እሱ እስከሚገባ ድረስ ይቀጥላል መግሪብ አጭር ጊዜ ማለት መግሪብ ሰዓት አይ ሲገባ ይጀምራል ቀዩ ጨረር ሲገባ ያልቃል። አይሻ ይገባል ማለት ነው። ግዜ ይጠናቀቃል። እየገባችሁ ነው። ሰራዊያው ወቅቱ ሶላት العሻ የኢሻ ጊዜ ደግሞ ኢላ ኒስፍ الليل እስከ መካከለኛው ኒስፍ ድረስ ይቀጥላል። እስከ መካከለኛው ሱሉስ ማለት ነው። ኢላ ኒስፍ الليل እስከ መካከለኛው ድረስ ይቀጥላል። እስከ 6 ሰዓት ማለት ነው። እስከዛ ድረስ ይከተላል የኢሻ መጨረሻ ማለት ነው። የኢሻ መጀመሪያ እዛ ጋበ ሸፈቁል አህመር ቀዩ ኑር ሲገባ ወይንም ቀዩ ጨረር ሲገባ ማን ማን ያልፋል? መግሪብ ያልፋል። ማን ይገባል? ኢሻ ይገባል። በመካከል ላይ ራሱ ሁለቱም የማይገቡበት ወቅት የለም አይባልም ነው የሚሉት ዑለሞች። እዚህ መካከል ላይ የለም። መግሪብ የወጣበት ኢሻ ያልገባበት ጊዜ ያለው የለም። የግድ ሁለት ሰዓት ላይ ብቻ አይደለም፣ አንድ ሰዓት ተኩል የሚገባ ዋናው ቀይ ጨረር መግባቱ ብቻ ነው። የግድ አዛን ማለት አይደለም የኢሻ መግባት ወይ ሁለት ሰዓት ወይ አንድ ሰዓት ተኩል ምን የምትለው ነገር አይደለም። ግን እነሱ በሰዓት ገድበው ያስቀመጡት ዋናው አፍሉ ቦታ እዚህ ጊዜ ላይ ብንሰግድ ሁላችንም እንሰባሰባለን ስለተባለ ነው እንጂ ማግሪብ ትንሽ ሰግዶ ሱና ሰግዶ የተወሰነ ቀዩ ጨረር ከገባ በኋላ ኢሻ መስጊድ ይቻላል። የኢሻ ወቅት ይገባል። እዚህ መካከል ክፍተት ጊዜ የለም። ማግሪብ የወጣበት ኢሻ ያልገባበት የሚባል ነገር የለም። ክፍተት ያለው ኢሻና ሱብህ መካከል ክፍተት አለ ይላሉ። ከስድስት ሰዓት በኋላ 7 8 9 10 እስከ 11 ምናምን ድረስ ሱብህ እስከሚሰገድ ይሄ መካከለኛው ክፍት ነው። ልክ ከሱብህ ከፀሐይ ከወጣችበት ጀምሮ ዙር እስከሚገባ ድረስ እንዳለው ሰዓት ክስተት ነው ነው የሚሉት ይሄን ነው። فيه خلاف بين العلماء እናየዋለን ኢንሻአላህ። ለማንኛውም ይሄን በትክክል ተከታተሉ። ወቅቱ ዙሁር የዙር ጊዜ የሚገባው إذا زالت الشمس ፀሐይ ዘንበል ስትል ወደ መግቢያዋ በኩል ወካነ ዚሉ ረጁል የአንድ ሰው ጥላ እስከሚሆንበት ድረስ ይቀጥላል። كطوله በቁመቱ ልክ እስከሚሆንበት ድረስ ይሄዳል። ሰዓቱ ዝመቱ ማለት ነው። የዙር ሰዓት መቼ ነው የሚገባው ከተባለ ልክ አይ ዘንበል ስትል የኛ ጥላ ወደ ምስራቅ በኩል ማደግ ሲጀምር አድጎ አድጎ በእኛ ቁመት ልክ ሲሆን የዙር መጨረሻ ነው። የናውን 10 ሰዓት አድርገው አውጥተውታል ወይ 9 ሰዓት 45 ምናምን ይላሉ። በየጊዜው ይለያያል ቀኑ። በየጊዜው ይለያያል። ተግባባን አይደል? የኛ ቁመት ረጅም ሆኖ በቁመታችን ልክ ጥላችን በሚሆንበት ጊዜ 9 ሰዓት 45 ወይንም ደግሞ 10 ሰዓት አካባቢ ላይ ነው ዙር የሚገባው ጥላችን እንደገና በደንብ ይፈልጋል እፈልጋለሁ። ጥላችን ወደ ምዕራብ በኩል የነበረው ጥላችን አድጎ አድጎ እንትን ያጥር ያጥርና እስራችን ይገባል። የዛን ጊዜ እስትዋ ትባላለች። እቺ እስትዋ ናት። በቃ አለቀ። የጧቱ ጥላ ያጠረበት የማታው ጥላ የሚጀምርበት ትባላለች። ልክ ዘንበል ሲል ፀሐዋ ይወሳት ሰማ ትንሽ ወደ ምዕራብ በኩል ዘንበል ስትል አይሰማችሁም? ፀሐይ በጆሮአችን በኩል ማለት ነው። በዚህኛው በኩል ስትደርስ ጥላችን ወደ ምስራቅ በኩል ማደግ ሲጀምር የዙር አወለሉ ማደግ ሲጀምር ወደ ምስራቅ ማደግ ሲጀምር የዙር የመጀመሪያው ወቅት አድጎ አድጎ ቁመታችን ልክ ሲደርስ ደግሞ የዙህር መጨረሻ ተባባለን። በቁመታችን ልክ የሚሆነው ጥላችን ወደ ምስራቅ አድጎ በቁመታችን ልክ የሚሆነው ከዘጠኝ ሰዓት ተኩል በኋላ ነው። ብዛት ማለት ነው። ዘጠኝ ሰዓት ተኩል የሚገባበት ይኖራል። ከአርባ አምስት ሊገባ ይችላል። ዘጠኝ ሰዓት ሊገባ ይችላል። ማለት አለም በየሀገሩ ይለያያል። በጣም ይለያያል። የራሱ የሆነ ልዩነት አለ። በክረምትና በበጋም ይለያያል። ከወርወር ወር ይለያያል። ዋናው እንትኑን እሺ ተግባባል ይሄ ገብቷችኋል እሺ ማለም ይህዱል አፍር አፍር እስካልገባ ድረስ ዙሁር አለ ይሄ ሐዲስ ራሱ የሚያስገም ምንድነው በዙሁርና በአፍር መካከል ክፍተት ሰዓት የለም ዙሁር የወጣበት አፍር ያልገባበት የሚባል ሰዓት የለም ማለም ይህዱል አፍር ዙሁር አለ ዙሁር ደግሞ የሚያልቀው ምን ሲሆን ነው የአንድ ሰው ቁመት ወደ የአንድ ሰው ቁመት ጥላው በቁመቱ ልክ በምስራቅ በኩል ካደገ ወቅቱ العصر የአስር ጊዜ የሚጀምረው መቼ ነው? የአስር ሰዓት የሚጀምረው ልክ መጀመሪያው መቼ ነው? ዙሁር ሲያልቅ ወይንም ደግሞ የአንድ ሰው ጥላ በቁመቱ ልክ ሲሆን የዛን ጊዜ መጀመሪያው ነው። ማለም ተስፈረሽ ሸምሱ ፀሐይ ዳለቻ እስከማትሆንበት ሰዓት ድረስ ፀሐይዋ ዳለቻ ከሆነች ግን የአሱር ሰዓት አልፏል። ምን አይነት ሰዓት አልፏል? ምርጡ ሰዓት አልፏል። ወቅተ ضرورة ይሉታል። ወቅተ ضرورة ብቻ ነው ያለው። ወቅተ በሩራ ነው ያለው። ሶላት አይሆንም ማለት አይደለም። በሌላ ሐዲስ ነው የሚረጋገጠው። ነብዩ አለይሂ ሰላቱ ወሰላም አንድ ረካዓ ያገኘ ቀብለ አን ተጥላ አሸምስ ሱብሂን አገኘ من وجد من أدرك ركعة ركعة واحدة قبل أن أن تغيب الشمس ፀሐይ ከመጥለቋ በፊት አንድ ረካዓ አገኘ አስሩን አገኘ ብለዋል። ፀሐይ ከመጥለቋ በፊት እዚህ ደግሞ ፀሐይ ከመውጣቷ በፊት የሚላል። ስለዚህ የግድ አንተ ሰረ እስከሚለው ድረስ አንወስደው ወቅተል ሙክታር ምርጡ ጊዜ ነው ፀሐይ እስከምትደልስበት ሰዓት ድረስ የተባለው የአሱር ወቅት መጨረሻው ዋናው ምርጡ ሰዓት ለማለት ነው ወቅቱ ሶላት መግሪብ የመግሪብ ሶላት ጊዜ የመግሪብ ሶላት ደግሞ የሚገባው ለምንድን ነው የመግሪብ ሶላት የሚገባው የሚገባበትን አልነገረንም የመግሪብ ወቅት ማለት ማለም የገዢ ሸፈቅ ቀዩ ኑር እስካልገባ ድረስ የመግሪብ ጊዜ ነው አለ መግቢያው መቼ ነው ፀሐይ ስትጠልቅ ይጀምራል። ፀሐይ በትክክል ከገባች በኋላ ይጀምራል። መጨረሻው መቼ ነው? ሸፈቀል አህመር እስከሚገባ ድረስ ይቀጥላል። የጊዜው ስፋት ይህን ነው ርዝመቱ ማለት ነው። ወቅቱ ሰላተል ዒሻ የኢሻ ጊዜ ደግሞ ይገባል። የኢሻ ጊዜ የሚገባበትን አልነገረንም። አሁን መቼ ነው የሚገባው የኢሻ ጊዜ? ቀዩ ብርሃን ቀዩ ጨረር ሲገባ መግሪብ ያልፋል፣ ኢሻ ይገባል። እስከ መቼ ድረስ ይቆያል? ኢሻ ግዜ ኢላኒስ ኒስፊ ሌይል አልአውሰጢ መካከለኛው ግማሽ ድረስ ማለት ነው። እስከ መካከለኛው እስከ ግማሹ ድረስ ይከተላል የኢሻ እስከ 6 ሰዓት ማለት ነው። ወቅቱ ሶላት ሱብሂ የሱብሂ ግዜ ደግሞ ሚን ጥሉዕ አልፈጅሪ ፈጅር ከጎህ ከቀደደበት ጀምሮ ማለም ፈጥል እሽን ፀሐይ ካልወጣች ድረስ የሱብሂ ወቅት ነው። የሱብሂ ሶላት ወቅት ነው። ረዋህ ሙስሊም ሙስሊም ዘግቦታል። ሙስሊም ዘግቦታል። ፀሐይ እንቀረዋለን አብሻ እንቀረዋለን ማለት ፀሐይ ስትገባና ስትወጣ ሶላት የሚባለውን እንቀረዋለን አሁን ኢንሻአላህ وله من حديث بريدة وله أهون لمسلم من حديث بريدة كبريدة يتعز حديث بريدة بريدة هو أبو عبد الله بريدة ابن الحصيب يبالغ أسلمي ነው أسلم مع نحو 80 رجلا من من አስሐቢ ከጓደኞቹ ከሰማንያ ሰዎች ጋር ነው እስላምን የተቀበለው። ኡረይዳ የነብዩ ታላቅ ሰሃቢ ነው። ሰማንያ ሰዎችን ይዞ ነው የሰለመው። ሄነ መረ ቢሂ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ባጠገቡ ባለፈው ጊዜ ሙሃጅር ሆኖ ሙሃጅር ሆኖ ነብዩ ስደት እየተጓዙ እያለ መንገድ ላይ ያገኙት። እሱም ሰማንያ ጓደኞችን ይዞ እስላምን ተቀበለ። ኡረይዳ እብኑ ሰይድ ማለት ነው ወቀዲማ አለይህ المدينه بعد احد ከኡሁድ በኋላ ከኡሁድ ዘመቻ ከተካሄደ በኋላ ነው መዲና የገባው ሰውዬ ፈሸሂደ መሻሂዳ ሁሉንም የጦር እንትኖችን ተሳትፏል ወሸሂደ ለሁደይቢያ ሁደይቢያ ስምምነትም ላይ ነበረ ወበይዓተ ሪድዋን በይዓተ ሪድዋንም ላይ ነበረ ያ አላህ ይገርም ተሐወለ ኢለ البصره ወደ ባስራ ከመዲና ነብዩ ከሞቱ በኋላ ወደ ባስራ ወደ ኢራቅ ሄዶ ነበር ثم خرج غازين الى خراسان خراسان የምትባለው አሁን ሱለይማንያ ወይንም መውሲል የሚባለው ክልል አለ መውሲል የሚባለው የኢራቅ ክልል ነው ሱለይማንያ የምትባለው ኩርዲስታኖች ያሉበት ማለት ነው በኢራቅ ኢራን ድንበርና ኢራቅ ድንበር ላይ አሁን ነጻ ቀጣና የምትባላለች ሱለይማንያ የሚሉ ኩርዲስታኖች ይበዙበታል። ከቱርክ የተወሰነ part አላቸው፣ ከኢራን የተወሰነ part አላቸው፣ ከኢራቅ ደግሞ ኔተርኩክና ሲክሪት የሚባለውን አካባቢ ይዞ በጣም ከፍተኛ ነዳጅ ያለበት አካባቢ ሱለይማንያ የሚባለው እዛ አካባቢ ላይ ነው ኩራሳን የምትባለው። በጣም የዒልም ከተማ ናት ኩራሳን ማለት ሱብሃንአላህ የምትገርም ኩራሳን ማለት እነ ሙስሊም የነበሩባት ማለት ነው። ቡኻሪ ሙስሊም እነ ሙስሊም የነበሩባት ኩራሳን ውስጥ የሚገርም ዑለማ የተፈጠረበት የዑለማ ከተማ ትባላለች። ከደማስቆ ቀጥላ ምስገርም ሀገር ናት። ቁም የሚባል ዩኒቨርሲቲ ምናምን አቋቁሞባታል። አሁን ኢራን ውስጥ ኩርዲስታኖች ናቸው። إلى خراسان فأقام جمرو مرو لا ينورال حتى مات ودفي نبيها مرو الزو مرو موت الزو تكبر بسلسا هولت وين بسلسا سوسية عمت هجرة وريدة رضي الله عنه وارضاه سل عصر سل عصر في نقرن مسلم لا تزقب حادث والشمس صحايلا بيضاء نت نكية نص هنا تكينا تكيرت عصر في التجرية عصر ايه نبقى مستجد أفا አሁን ساعة ላይ ፀሐይ من دلنا በይባኡ ነጭ ነቅየቱን ንጹህ ነች። ብርሃኗ እየደከመ እየደከመ ልትገባ አካባቢ ማየት ራሱ እንችላለን። ነጸብራቁ አይመልሰንም አይናችን። የዛን ጊዜ ሙክታር ምርጡ ወቅት አልፏል። ወቅት ዶራ ውስጥ ይሄ ሰው የራሱ ጥያቄ ምልክት ውስጥ ነው የሚሆነው። ለምን እስካሁን ድረስ አዘገየ ይጠየቃል። ዋና ምርጥ ጊዜዋ ይሄ ግን አሱር አያልፍም። እስከ መቼ? ፀሐይ እስካልገባች ድረስ ፀሐይ እስከምትጠልቅ ይቀጥላል። ዋናው ምርጥ እንትኑ ዋናው ዋጅቡ የሚገኝበት ማለት ምርጡ ጊዜ ግን አሸምሱ በይባኡ ነቅየቱን ነብዩ ሲሰግዱ አለይሂ ሰላቱ ወሰላም አሱር ነጭ እንትን ፀሐይ ነጭና ነቅያ ንጹህ ናት። ያ ማለት አስር ሰዓት እስከ 11 ሰዓት ይቀጥላል። እስከ 11 ሰዓት ተኩል ይቀጥላል። ነቅያ ሆና ትቀጥላለች። እየደከ ብርሃኗ እየደከመ ነው የሚሄድ እየደከመ ይሄዳል። ማለም ተስፈር ሸምሱ ሌላ እንትን አቋል አለ። ይሄንኛውን እንቅራና እነግራችኋለሁ። وعن ابي برزه الاسلمي ابا برزه الاسلمي የሚባለው ሰሃቢይ ነው ረዲየላሁ ተዓላ ዐንሁ አላህ ይውደድለትና አባ በርዛ አልአስለሚ ማን ነው አብደላህ እብኑ ቀይስ አልአሽዓሪ ይባላል ምን አጅለት ሰሃባ ከታላላቅ ሰሃቦች የሚመደብ ነው የቀራለ ወሸምሱ በይዳኡ ነቅያ ወሚን ሐዲስ አቢ ሙሳ ከአባ ሙሳ አልአሽዓሪ ደግሞ ወሸምሱ ሙርተፊዓቱን ፀሐይ ከፍ እንዳለች ናት ይላሉ። አስር ሰዓት ማለት ወሸምሱ ሙርተፊዓቱን ነብዩ ጋር ሰግደን ስንመለስ ገና ፀሐዋ ከፍ እንዳለች ናት ይላል። ወሸምሱ ሙርተፊዓቱን ልትገባ ጥግ ላይ አልደረሰችም፣ ወይንም ጎሮ አካባቢ ምን አካባቢ አልደረሰችም። ወሸምሱ ሙርተፊዓቱን ፀሐይ ገና ከፍ እንዳለች እስከዛ ድረስ ነው የአስር ጊዜ እያለ ዋና የሚመድብበት ሁለት ነገር አለ። አንደኛ የአንድ ሰው ጥላው ሁለት እጥፍ ሲሆን የአሱር መጨረሻ ነው። ምርጡ መጨረሻ ማለት ነው። ምርጡ መጨረሻ ኢዛ ፋረ ዚሉ ረጁሊ ሚስለይህ ይሄ በሐዲስ የተረጋገጠ ነው። ይሄንኛውም ማለት ሌላ ማለም ተስፈረ ሙስሊም ላይ ያሳለፍነው ነው። ይሄም ማለት ፀሐይ ዳለቻ እስካልሆነች ድረስ ገና ንጻቷ ንጹህ ነቅየተን በይዳ እስከሆነች ድረስ ምርጡ ሰዓት ነው። አቡ ሙሳ አልአሽዓሪ ደግሞ ምንድነው የሚሉት ወሸምሱ ሙርተፊአቱን ፀሐይ ገና ከፍ እያለች እያለ የአስር ጊዜ የሚያልቀው እዛ ነው። ከፍ እንዳለች ስትገባ አይደለም ምርጡ ጊዜ ማለታቸው ምርጡ ጊዜ የሚያልቀው ወሸምሱ ሙርተፊያ أبا موسى الأشعري أبا موسى الأشعري عبد الله بن قيس الأشعري من أجلة الصحابة هاجر إلى الحبشة وده حبشة مستوى نبر أبا موسى الأشعري ثم قدم على رسول الله صلى الله عليه وسلم بخيبر نبي خيبر لا يسواقوا بصلاة تنوى أنا في هجرة يزانق الزينو وده مدينة يهدو ዑሚላ አላ ዘቢድ ዘቢድ የሚባለውና አደን የሚባለው ከተማ ላይ ዋና ኃላፊ ተደርጎ ነበር። ዘቢድ የመን ውስጥ ነው። አደን አደን እንትን ወደብ ናት። የእንትን ወደብ ማለት ነው። የየመን ወደብ ከተማ ናት። عدن عدن لاي وولي الكوفة لعمر عمر بن الخطاب دمو كوفة لعراق شو موت نبر بعصر ملا استزاد وفتح وفتح على يدي تستر تستر مثل بالون كتما كفوال وعدة أمصار ذو كتمو تنكفوال أبا موسى الأشعري سوسية سنة بأربعه لسامة هجران يمر أبا موسى الأشعري رضي الله عنه أرضا والشمس مرتفئة فعي جناكس يالك عصر يالك جناكس يالك عصر إيه قلتنا هذا اللي جبت وعن ابي برزة الاسلمي رضي الله تعالى عنه قال كان رسول الله صلى الله عليه وسلم يصلي العصر النبي عليه الصلاه والسلام عصرا يسجدوا ነበር عصرا يسجدوا ነበር ثم يرجع احدنا ከዛ አንዳችን ይመለሳል الى رحله ወደ ቤቱ ጓዙ ወዳለበት ይመለሳል ወደ ድንኳኑ ማለት ነው ነብዩ አለይሂ ሰላቱ ወሰላም አፍሩን ያሰግዱንና ثم يرجع احدنا አንዳችን ይመለሳል الى رحله ወደ ቤቱ ወደ መኖሪያ ቤቱ ረህም ላይ አለበት ቦታ ወደ ድንኳኑ ወደ መኖሪያ ቤቱ ይመለሳል ሁሉ ሲአቅሶል መዲና መዲና ሩቅ ዳርቻ ጫፍ ላይ ማለት ነው እዛ አካባቢ ያለ ማለት ከሩቅ እየመጡ ነው አስሩን የሚሰግዱት አብረን ነብዩ ጋር እንሰግድና አንዳችን ይሄዳል ይህ ኢላ ረህሊ ወደ ቤቱ ሲአቅሶል መዲና መዲና ሩቅ ማለት ነው ከከተማዋ ወጣ ብለን እንሄዳለን ወሸምሱ ፀሐይቱ እስካሁን ድረስ ፀሐው ሀየቱን ገና በህይወት አለች እዛ እስከሚደርሱ ማለት ነው ምን ያክል በጊዜ እንደሰገዱ ሊነግረን ይችላል ወሸምሱ አው ሀየቱን ገና በህይወት አለች ምን ነጥየቱን በይባለው ማለት ነው ሌላ ቦታ ነጭ ናት ገና ንጹናት ቀይ ወይንም ሽሮ የሚመስል እንትን ነገር አልተፈጠረባትም ነደለች የሚባል ነገር አጥፈል መዲና እንሄዳለን። መዲና ሩቅ ወጣ ከመንደር ወጣ ብለን እንሄዳለን። ወሸምቶ ሐየቱን ጻይቱ እስካሁን በህይወት አለች። وكان يستحب نبي نبر عليه الصلاة والسلام يود نبر أي يؤخر من العشاء عشاء ما زقيت يود نبر نبي عليه الصلاة والسلام وكان نبي بباحيات سو نبر يكره النوم انقلف يتقلو نبر قبلها كمغرب بسيط يالن انقلف يتقلو نبر والحديث ورين بعدها كإشابها لا ورين يتألو نبر كإشابة في ثمتين እንዳይሰግድ ያደርጋል። አንድ ሰው ወይንም በላጩ ጊዜ ሊያልፈው ይችላል። ሰባት ሰዓት ስምንት ሰዓት ሊነሳ ይችላል። ይሄ ዋናው ካለፈ በኋላ ነው ያሸረፈው። እንደውም ቀባንም ሆኖንም ይሉታል ማህዲሱ ቀዷ ነው የሚሆንበት። ምክንያቱም የኢሻ ጊዜ እስከ ወሰጠ አለይል እስከ ስድስት ሰዓት ድረስ ይሄ ነው ደግሞ ምን ሐይሱ ደሊል አቅወው ጠንካራው ደሊል ይሄ ጠንካራው ከሐዲስ በኩል ምን ሐይሱ ደሊል ወሆ ራጅ ራጅ ምን ነው እስከ ስድስት ሰዓት ድረስ ያለው የኢሻ ጊዜ እስከዛ ነው። ከዛም በኋላ ያለው ጊዜ ክፍት ጊዜ ነው። ልክ እንደ አራት ሰዓት እንደ አምስት እንደ ስድስት ሰዓት ማለት ነው። ክፍት ጊዜ ነው። ወላክን አኢመተ ሰላታ አኢማዎች ግን ምንድነው ያደረጉት? ችግር የለም አኢማዎቹ ማለት ነው اسكا عايز انت قوس كان مكدرس ايش هاي كتلالنا ولكن من حيث الدليل راجعهم هنا دليل انكروا اسكا سجدت ادرس يالو يا غلوة وكان يكره النوم الفن يتقلوا نبر قبلها كإشاء بشيت عند الفاصل الساعة والحديثة ورين يتقلوا نبر بعدها كإشاء بهالا ከኢሻ በኋላ ወሬ የሚጠሉ ነበር። ለምን ሱብሂ ሊተኛ ይችላል፣ ሱብሂ ሊያረፍድበት ይችላል፣ ወይ የሌሊት ሶላት ሊያልፍ ይችላል፣ ለሊት የሚሰግድ ከሆነ እነዚህ ተጽዕኖ ይችላል። ሰው እንግዳ ካለበት፣ ሙጧላዓ ካለበት፣ ሽከላ ካለበት ግን ችግር የለም ከኢሻ በኋላ ሽከላን ማለት ነው። ሙጧላ ሙጧላ ማለት ኪታብ የሚመስል ከሆነ ነው። ዑለማዎች ይሄ ነው ሽከላ እኔ ነኝ የጨመርኩት። ያው ስራ ነው። ዋናው ግን ሱብሂ እንዳያመልጠን መጠ የነብዩ ፍላጎታቸው ከኢሻ በኋላ ወሬን የጠሉበት ምክንያት ለምንድን ነው ብለናል። እለቱ ሱብሂን ላይ ነው እስከ 6 ሰዓት እስከ 7 ሰዓት ወይ እስከ 8 ሰዓት ድረስ የሚያወራ ከሆነ ከዛም በኋላ ተኝቶ በቃ ሱብሂ ላይ ተቀሰቀሰው ወይ ትንሽ ትንሽ ትንሽ አሁን ትንሽ ትንሽ እያለ እ ይሄ ደግሞ አስፈላጊ ያ ነገር እንዳይፈጠር ነው ነብዩ አለይሂ ሰላቱ ወካነ ነብዩ ነበሩ ينفتل اي ينصرف ይመለሱ ነበር من صلاه الغداء ከሱብሂ ሶላት حين يعرف الرجل ሰውየው በሚያውቅበት ጊዜ ጀሊሰሁ ከጎኑ የነበረውን ጓደኛው ጀሊሰሁ አቀማማጭ ከጎኑ አብሮት የሰገደውን ሲያውቅ ይመለሱ ነበር ያ ማለት መብራት የለም፣ እኛም መብራት አለ። ጓደኛውን ማወቅ ማለት አይሄድም እዚህ ቦታ ላይ መግለጽ የተፈለገው ምንድነው? የነብዩ መስጊድ ጨለማ ነው። መብራት የለም፣ ጧፍም የለም፣ ምንም የለም። በጨለማ ስለሚገቡ ሲሰግዱ ቁርአኑን ስለሚያስረዝሙት መጀመሪያ አወለል ወቅት ላይ ይገባሉ። ሲወጡ ጓደኛ ጓደኛውን ሲያውቀው ነው የሚወጡት። ሲወጡ ማለት ነው። ወደ ቤታቸው ሲመለሱ ሱብሂን ሰግደው ሲመለሱ ጓደኛው ጓደኛውን ሲያውቀው ነው የሚመለሱ። ይሄ ማለት አንግተዋል ማለት ነው። ሰው ረፍቷል ማለት ነው። ሰው ገብቷችኋል? መብራት ስለሌለ አሁንማ መብራት ለቤትም ታውቀዋለህ፣ ሰዓት ጓደኛም ታውቀዋለህ። ወካነ ነብዩ ነበሩ የንፈቲሉ ይመለሱ ነበር ምን ሶላት الغداት ከሱብሂ ሶላት ይመለሱ ነበር ሒነ የዕሪፉ الرجل ሰውየው ሲያውቅ ደሊሰው ጓደኛውን ጎኑ የተቀመጠውንና ማን እንደሰገደ በሚያውቅበት ሰዓት ይመለሱ ነበር። ሶላት ውስጥ አርፍዶ ማለት ነው። የሚገቡት ከረፈደ ሳይሆን አወለል ወቅት ላይ ይገባሉ፣ ግን የሱብሂ ሶላት ይረዝማል። ይረዝማል ወቁርአን الفجر እነ ቁርአን الفجر ካነ መሽሁዳ ቁርአን الفجر ይሏታል ሱብሂ ቁርአን الفجر ነው የምትባለው ለምን ቁርአን الفجر ተብላ ተጠራች ቁርአን በጣም ይረዝምባታልና ብዛት ስለሚቀራባት ያ ነው ደግሞ መሆንም ያለበት አወለል ወቅት ላይ ይገባል ረፈት ብሎ ይወጣል ማለት ነው ሰውዬ ሰውየውን ሲያውቅ ውጭ ላይ የሚሰግድ አንዳንዱ ሲለየው ማለት ነው وكان ينفتل من صلاة الغداة هنا يعرف الرجل جلسه وكان ነብዩ አለይሂ ሰላቱ ወሰላም ነበሩ የቀራኡ ያነቡ ነበር ቢስቲነ 60 60 አያዎችን ኢለል ሚአ እስከ መቶ ድረስ ማለት ነው ከስልሳ እስከ መቶ ድረስ አንዳንድ ጊዜ ስልሳ ስልሳ አንቀጽ ይቀራሉ አንዳንድ ጊዜ መቶ መቶ አንቀጽ ይቀራሉ በነብዩ ተርቲብ በነብዩ አቀራር እኛ እኮ በቃ ይሄ መቀየር አለበት ነው አይደል ግን ስጌ ላይ እንደዛ ነው መሆን ያለበት እና አጦይና ወይም ቁል አላህ የሚቀራልን ይቺ ናት ኢማም أجر الله رزم ما ذكره لا أجر مالك النبي عليه الصلاة والسلام أصل الجلسة وكان بالستين إلى المئة كسلطان قد أفكى ما تود ذا سيارة المياة رزم مثل بريس وبشين صلاة مالك آية مكرون آية حديث متفق عليه بخاري مسلم يذكر على آه، الوقت المختار للصبح لصبحي مرت وقت من دنه يا عصر على አልወቅቱ ሙክታር ሊልዓሱር ኺላፎችን ልንገራችሁ ትንሽ ለዓሱር ምርጥ ወቅት ማሊክ፣ ሻፊዒ፣ አህመድ ጅምሁር ዑለማ የአንድ ሰው ጥላ ሁለት እጥፍ ሲሆን ምርጡ የሚያልቀው እዛ ድረስ ነው። ኢማሙ ሻፊዕይም ኢማሙ አህመድም ኢማሙ ማሊክም እንደውም ጅምሁር ዑለማን ጨምሮ ማለት ነው ምንድን ያሉት ምርጡ የአሱር ጊዜ እስከ ምን ድረስ ነው አልኳችሁ? የአንድ ሰው ጥላ ሁለት እጥፍ ሲሆን ያው ይሄንን እንድትሉ የብሉቁን ብቻ ትቀበሉ ቁልቅ ብቻ መተነቀቃችሁ ብታይ ምንም ጥቅም የላችሁ። ሁሉ በጣም አስቸጋሪ ይታያል። ምንም ጥቅም የላችሁ። ይሄን መተን ይቻላል። ኸላፋትን እንትኖችን ነው መያዝ አቋል ሸከ ስለሆነ ማለል ኸላፎችን ያዝ። ያሱር ምርጥ ወቅት የሚያልቀው ምን ሰዓት ላይ ነው አልኳችሁ? ስንት ሰዓት ላይ ነው የሚያልቀው? ኢማሙ ሻፊዒ፣ ኢማሙ ማሊክ፣ ኢማሙ አህመድ እነዚህ ያሉት ምንድነው? ምርጡ የአስር ጊዜ የሚያልቀው የአንድ ሰው ጥላ ሁለት ጥፍ ሲሆን ይሄንን ብለዋል። ኢማሙ አህመድ አህመድ የዘገቡት ሐዲስ ስላለ መረጃ አላቸው ደግሞ ለዚህ ነብዩን አለይሂ ሰላቱ ወሰለም ጅብሪል መጣና ልክ የአንድ ሰው ጥላ በቁመቱ ልክ ሲሆን ዙሁር ያልፋል አይደል ዙሁር ካለፈ በኋላ አወሉ ወቅት ለአስርን አሰገዳቸው ሌላ ጊዜ ሁለተኛ መጣና ደግሞ የአንድ ሰው ጥላ ሁለት እጥፍ ሲሆን አሰገዳቸው አስርን ማለት ነው አወሉ ወቅት አሰገዳቸው የሰውየው ሁለት እጥፍ ሲሆን ጥላው አሰገዳቸው አሶላቱ በይነ ሀተይን ልወቅተይን አላቸው። የአስር ጊዜ ማለት አሁን ባሰገድኩ በጫፍና በጫፍ በዚ መካከል ላይ ነው አላቸው። ይህ ኢማሙ አሕመድ የዘገቡት ሐዲስ ተግባባ። በቃ በሰዓት ልተምንላቸው አስር ሰዓት ላይ መጣና አሰገዳቸው አስር አሰገዳቸው ከዛ ቆየና በሌላ ጊዜ ደግሞ ወይ በማግስቱ ወይ በሳምንት መጣና 11 ሰዓት አካባቢ ላይ 11 ሰዓት ተኩል ላይ መጣና አሰገዳቸው። የዛን ጊዜ የአንድ ሰው ጥላ ሁለት እጥፍ ይሆናል፣ የቁመቱን ሁለት እጥፍ ማለት ነው። የሶላቱ ጊዜ ዛሬ ባሰገድኩና ባለፈው ባሰገድኩ መካከል ላይ ነው አላቸው። ስለዚህ ፀሐይ ሳትገባ ነው ወጥቶ ያሰገዳቸው የአስር መጨረሻ ብሎ ምርጥ ወቅት ይሄ ነው ብለው ሶስቱ አኢማዎች ወስደውታል። مرتوخ مرتوخ بيجي يومونه بمونه مالك عدد ከአህመድ ደግሞ ሙስሊም ላይ የተዘገበ ሌላ ምርጫ ሰጥተዋል። አይ እንደዛ ማለት አይደለም አሉ። እነዚህ ደግሞ ወቅቱ ሶላት አልዓስር ማለም ተስፈረ ሸምስ ነው። ፀሐይ ዳለች ካልሆነች ነው እንጂ አንድ ሰው ጥላ ሁለት እጥፍ ሲሆን ሶስት እጥፍ አይባልም አሉ። እነዚህ ደግሞ ሊለያይ ይችላል። ፀሐይ ዳለቻ ከመሆኗ በፊት ሁለት እጥፍ ሊሆን ይችላል ወይ ዳለቻ ከሆነች በኋላ ሊሆን ይችላል ሁለት እጥፍ የሚሆን ዋናው ይሄ ነው። መያዝ ያለብንም ይሄ ነው። ሀዲሱ በጣም ጠንካራው ሀዲስ ይሄ ነው። ይሄኛው ነው ጠንካራው ሀዲስ አሁን ቀረ ነው ላይ ማለም ተስፈረ ሸምስ ነው። ፀሐይ ዳለቻ እስካልሆነች ዋና ነጭ የነበረው ነጸብራቋ እስካለ እስካላለቀቀ ድረስ وقفان بزان በዛን ሰዓት ግን ምርጡ ያልፋል። عبد الله بن عمر آه، وقت صلاة العصر ما لم تكفر الشمس على متأخر نو إيه زقي في مسا حديث نو شيخ الإسلام ابن تيمية إيه نو صحيحه تقبل إنكم يلو يعني إيه نو نعم ስለዚህ የአስር ምርጥ ጊዜ የሚያልፈው መቼ ነው? ከሁለቱ ከሁለቱ የትኛው ነው? የትኛው ነው? ማለም ተስፈረሽ ሸምስ ያለውን ነው። ወቅት ይሄ ነው ሙስሊም ላይ የተዘገበው ሶሒሁም ይሄው ነው እነ ኢብኑ ተይሚያ የሚመረጡት ይሄ ነው የኢሻ የኢሻ ወቅት ምርጥ ወቅት የኢሻ ወቅት የሚያልፈው መቼ ነው ተባለ ኢላ ሱሉሲል ነው የሚዘገየው እስከ ሌሊቱ ሱሉስ አንድ ሶስተኛ ድረስ እስከ አራት ሰዓት ማለት ነው እስከ አራት ሰዓት ድረስ ነው ብለዋል ይሄም ሐዲስ አለ ኢማሙ አህመድ ኢላ ሱሉሲ ብለዋል። አልአወል ቃለት አይሸቱ ረዲየላሁ ዐንሃ ካኑ ይሰሉን አልዓተመተ ኢሻን ይሰግዱ ነበር ሲማ በይነ አየገበ ሸፈቱ ኢላ ሱሉሲ ቀዩ ኑር ከገባ ጀምሮ እስከ አራት ሰዓት ድረስ ነብዩ ይሰግዱ ነበር ብላለች ኢሻ እስከ አራት ሰዓት አራት ሰዓት ድረስ ማለት እስከ አራት ሰዓት ድረስ ይሄ ምርጡ የኢሻ ወቅት እስከ መቼ ድረስ ነው የሚቀጥለው? እስከ አራት ሰዓት ላለው ነው። ሌላ እና አቡ ሐኒፋ አህመድ ሻፊዒ في روايه الكل ደግሞ ቀውለ ተውሪ ወብን المبارك ወብን ሰው እነዚህ ሁሉ ይዘዋል አይ የኢሻ ወቅት ኢላኒ ፊል ነው የሚቀጥለው ብለዋል ኢላኒ ፊል ይሄም ራሱ ሐዲስ ነው አነስ ብን ማሊክ የዘገቡት ነው ነብዩ አለይሂ ሰላቱ ወሰላም ስድስት ሰዓት ላይ መጥተው አሰግደው ኡመቱን ኡመቶችን ማስገድ ባይሆንብኝ ኖሮ የኢሻ ወቅት ይሄ ነበር ብለዋል ስድስት ሰዓት ነው ምን አደረጉ? በቃ እንደዛ ከሆነ አሉ ሁለቱም ሶሒህ ነው። ሁለቱም ሶሒህ ነው። አንዳንድ ጊዜ እስከ አራት ሰዓትም ሊሆን ይችላል። አንዳንድ ጊዜ እስከ ስድስት ሰዓትም ሊሆን ይችላል። እዚህ መካከል ላይ ተፋዱል ማድረግ የለብንም ሁለቱም ታቢት ስለሆነ ይላሉ ኢብኑ ተይሚያ። ይህንን ነገር ሁለቱም ሐዲስ አብዱራህማን ሳዕዲ የኡሰይሚን ኡስታዝም ይሄንን መረጡ። እነ መሐመድ ኢብኑ ኢብራሂም አሉ ሼክ ይሄንን ነው የመረጡት። እነ ኢብኑ ተይሚያ ይሄንን ነው የመረጡት። ማለት ሁለቱም ሶሒህ ነው። ሁለቱም ሳቢት ስለሆነ አራት ሰዓትም ድረስ ሊሆን ይችላል፣ እስከ ስድስት ሰዓትም ሊሆን ይችላል። ሁለቱም ይሆናል። እንደ ሰው ግንዛቤ ወይንም ደግሞ እንደ ጀማዓ አስተሳሰብ ተሳትፎ ሊሆን ይችላል። ስድስት ሰዓት ላይ ከመጡ እስከ ስድስት ሰዓት ድረስ እስከ አራት ሰዓት ድረስ በፈለከው ሰዓት ይኖራል ያለውን ራጅህ አድርገው ነው የወሰዱት። እስከ ስድስት ሰዓት ድረስ ይቀጥላል። ከዛም በኋላ ያለው ወቅቱ ያልፋል አያልፍም? አያልፍም ያሉት አራቱም መዝሀቦች አያልፍም ብለው ኢማሙ አህመድ ግን ወቅቱ ይቀጥላል ከስድስት ሰዓት እስከ ፀሐይ እስከምትግ እንትን ጎህ እስከሚወጣ ወይንም ሱቢ እስከሚገባ ድረስ የኢሻ ጊዜ ሊኖር ይችላል። ግን ይሄ ሰውዬ ሐራም ነው የሰራው ነው ሐራም ሰርቷል። እስከ 6 ሰዓት ድረስ ነው ጥሩ ሰዓት። ከዛም በኋላ ያለው ሶላቱ ቀዷ አይደለም የሚሆነው ግን حرام ሰርቷል ይላሉ ኢማሙ አህመድ ለየት ሌሎች ደግሞ አይ ምርጥ ሰዓት አልፎታል ነው እንጂ የሚባለው ቀዷም አይደለም ሐራምም አይደለም ይቻላል ይሰኛል። ሌሎቹ አይማሩ ተባባ ከአይማዎቹ ከፊቅ አይማዎች ማለት ነው። ሙሐዲሶች ግን እስከ ስድስት ሰዓት ድረስ ከስድስት ሰዓት በኋላ ያለው ክፍት ሰዓት ነው። ሰውየው ቢሰግድም ቀዷ የሰገደው ነው የሚባለው። ወንጅሏል፣ በጣም ወንጀለኛ አውቆ ከሆነ ያሳልፈው ቀዷ አለበት የለበትም ወደ ይፈለጋል። እስከ ስድስት ሰዓት ድረስ ይህን ተጠንቀቁ። ምን ሐይቱ ደሊል ሀዛ ሆል ዋضح ጠንካራው ይሄ ግልጹም ይሄ እስከ ስድስት ሰዓት ድረስ የሚለው ነው። ምን ሐይቱ ደሊል ጠንካራው እስከ ስድስት ድረስ የሚል ሐዲስ የለም ነው የሚለው وعندهما أي عند البخاري ومسلم من حديث جابر كجابر يتزجب حديث له والعشاء عشاء أحيانا عندنا ጊዜ يقدمها ነብዩ ቀደም አድርገው ይሰግዱታል አንዳንድ ጊዜ ቀደም ያደርጉታል ሁለት ሰዓት አንድ ሰዓት ተኩል ሶስት ሰዓት አንዳንድ ጊዜ ቀደም እያደረጉ ይሰግዳሉ ወአህያና አልፎ አልፎ ደግሞ يؤخرها ያዘገዩታል ነብዩ አለይሂ ሰላቱ ወሰላም እስከ ስድስት ሰዓት ያዘገዩበታል እስከ አራት ሰዓት ድረስ ያዘገዩበታል አህያና يؤخرها እሺ ምን ጊዜ ነው የሚያዘገዩትና የሚያፋጥኑት ኢዛ ረአሁም ሰሃቦችን ሲያዩአቸው ነብዩ አለይሂ ሰላቱ ወሰለም ይስተመዑ ተሰብስበው ካገኟቸው አጀለ ፈጠን ያደርጉታል አዛም በሌሉና ይሰግዳሉ የሆነ የተገደበ ፕሮግራም ይወጣለት አይደለም ማለት ነው ኢዛ ረአሁም ሲያዩአቸው ይስተመዑ ተሰብስበው ካያቸው አጀለ ያፋጥኑታል ወኢዛ ረአሁም ነብዩ ሲመለከቱ ካገኟቸው አብጠው ዘግይተው ካገኟቸው ነብዩ አለይሂ ሰላቱ ወሰለም ሲያዩ አንዳንድ ሰሃባ ከሆነ የመጣው አይ ትንሽ እንጠብቃቸው ይላሉ ኢዛ ረአሁም ነብዩ ካያቸው ወይም ካገኙቸው አብጠው መዘግየታቸውን ካወቁ አፈረ ነብዩ ዘግየት ያደርጉን ነበር ሶላቱን ማለት የመጀመሪያው አብጠው ሷሐቢዎች መዘግየታቸው ነው ወደ መስጊድ ሶላ ለመምጣታቸው ኢዛ ረአሁም ነብዩ ከተመለከቱ ሷሐቦችን አብጠው መዘግየታቸውን ካዩ ምን ያደርጋሉ አፈረ ኢሻኡን ያዘገይታል ይህ እንዳመጣጡ ነው ማለት ነው በፕሮግራም መሆኑ ማሻአላህ ጥሩ ነው። አሁን የተለያየ ስራ ስላለ በስራ ስለሚቀመጥ ሰው የተለያየ አቅጣጫ ስለሚሄድ ፕሮግራም ሆኖ መስገዱ ማሻአላ። አራት ሰዓት መሰገዱ ደግሞ በጣም ማሻአላህ ወቅት አቋላቸውንና አፍዓላቸውን ብለዋል ዑለማዎች። ነብዩ ብዙ ጊዜ በእድሜያቸው የሰገዱት ሁለት ሰዓት አካባቢ ቀደም ብለው ነው የሰገዱት። አራት ሰዓት እና አምስት ሰዓት ደግሞ ነብዩ ምርጥ ጊዜ ነው አሉ። ኡመቶችን ማስቸገር ባይሆን ኖሮ ይህች ነበር የኢሻ ወቅት ብለዋል። ይህንን ካሉ በየትኛው ጊዜ ንስ ነብዩ ብዙ ጊዜ ሲሰሩት የነበረውን እናያዝ ወይንስ የተናገሩትን እናያዝ? በይነል ዑለማ ኺላፍ አለ። ችግር የለም። አይ በህይወታቸው ብዛት የሰሩትን እንስራበት ያሉ ቀደም ብለው ይሰግዳሉ ዒሻን ሁለት ሰዓት ላይ። አይ ዘግየት አድርገው መስገድ በጣም ጥሩ ነው ብለዋል በንግግራቸው ያሉ ዘግይተው ይሰግዳሉ። ችግር የለም። አራት ሰዓት የሚሰገድ ከሆነ ቀድሞ መስገድ ሁለት ሰዓት ላይ መስገድ እሻው እኮ ይሆናል ወላኪን ጀማዓ ላይ ሰንፏል ነው የሚባለው ችግሩ ወሳኝነት አለ ጀማዓ በጣም አንገብጋቢ ነገር ነው እንደውም ይወጅብበታል እያሉ አዲስ ዋጅብ ነው ነው ሶሒሁም ይወጅባል ነው ጀማዓ ጀማዓ ዋጅብ ነው ነው ሱነተ ሙአከዳ ብቻ አይደለም ይወጅባል ወደሚለው ነው የሚሄድ እናየዋለን ገና እና ለጀማዓው ለመተው ያነሳሳው ነገር ምንድነው? ጀማዓውን መጠበቅ ምንም የማይችል ከሆነ ሰግዶ ሊሄድ ይችላል። ሁለት ሰዓት ምን ችግር አለ? ምን ማለት ነው? ጊዜ እኮ ይገባል። ጊዜው መግሪብ ካለፈ ትንሽ ቆይቶ ኢሻ መስገድ ይቻላል። ግን ጀማዓ وعندهما ولمسلم من حديث أبي موسى كأبو موسى ወሱብሐ ሱብሂን ካለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ ይሰልያ ይሰግዷት ነበር ሱብሂን የገለሲን በጨለማ ይሰግዱት ነበር በጨለማ በጨለማ ይሰግዱ ነበር ማለት ምን ተፈልጎ ነው አወል ወቅት ላይ ይሰግዱት ነበር ማለት ነው አወል ወቅት ላይ ይሰግዱት ነበር የገለሲን ገና ጨለማ ነው ብርሃኑ ጎቡ አልተስፋፋም ማለት ነው ብርሃኑ አልቀም ገና አወል ወቅት ላይ ይሰግዱት ነበር ማለት የገለሲን ይሰግዱ ነበር በጨለማ ላይ ስንቀራ ወካደ የንፈትሉ ምን ሶላተል ገዳት ይሄ ያሪፉ ረጅሉ ጀሊሰው ሲወጡ ጓደኛ ጓደኛውን ሲያውቅ ነው አስረዝመውታል ማለት ነው። ሲገቡ ቢገለጥ ነው ሲገቡ በጨለማ ነው። ሶላት ሲገቡ ሶላቱን ሲጀምሩ ኢህራም ሲያደርጉ በጨለማ ነው። አወለል ወቅት ላይ ነው። ሲወጡ ግን ሰውየው ጓደኛ ጓደኛውን ሲያውቅ ነው። ይሄ ማለት ቅራአቱ ረጅሟል ማለት ነው። አቡበክርንም እንትን ብለዋቸው ነበር ረግፎ ሱቢ ፀሐይ እኮ ሊወጣ ምንም አልቀረም ያባበቅር ሲሏቸው አይ ስራ ፈተን አላጋጠመች ምን ችግር አለ ሲያስረዝሙት ማለት ነው ግራሱ ولمسلم من حديث أبي موسى فأقام الفجر أبو موسى الأشعري بذكروا حديث مسلم لا يلنو فأقام الفجر فجر فجدوا النبي عليه الصلاة والسلام حين انشق الفجر وهو بكدد البت الزين يسكر والناس سوش لا يكاد يعرف بعضهم بعضا كافل كافل بما وقب الساعد يتواوق بما يتلوب الساعد مدرس خلال اللي مالك المسجد النبي عليه الصلاة والسلام فأقام الفجر فجر قوموا صبح صلاة قوموا حين يشبك الفجر قوه سيكد مالك يشبك مالك حين سبرك الفجر قوه سيكد مالك والناس سوج صحابية لا يخادوا يعرفوا ما وقب ما يتلوب الساعد بعضهم بعضا كافل كافل الشبك ይሄ የቆሙበት ሰዓት ነው አይደል ሲወጡ ግን በምን ነው የሚወጡት ብለናል ሂነ ያዕሪፉ الرجل جليسه ይገባሽ ማለት ነው وعن رافع بن خديج رضي الله تعالى عنه قال رافع بن خديج يذكره حديثنا ቃል ይላል ኩና ነበር ኑሰሊ المغرب መግሪብን እንሰግድ ነበር مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር መግሪብን እንሰግድ ነበር فينصرف احدنا አንዳችን ይመለስ ነበር መግሪብን ሰግዶ وانه ይህ ሰው ለዩብሲሩ መመልከት በሚችልበት ሰዓት መዋቂዓ ነብልህ ቀሱ የሚያርፍበትን ማለት ነው ቀሱን ቢተኩሰው ቀሱ የት እንደሚያርፍ ያውቀዋል ይታየዋል ገና ጊዜ ነው ማለት ነው ድንጋይ ብትወረውር ድንጋዩ የሚያርፍበትን በምታውቅበት ሰዓት ማለት ጊዜ ነው ማለት ነው። ገና ገና ጨለም አልሆነም ማለት ነው። መግሪብን ሰግዶ ሲመለሱ ተሕቂቅ ፀሐይ መግባት እርግጠኛ መሆን አለብን። ፀሐይ መግባት ፀሐይ ከገባች በኋላ ደግሞ ወደ ወዲያውኑ መሰገድ አለበት ማለት ነው። ገብቷቸዋል? ግልጽ ነው አይደል? ኩና ኑሰሊ المغرب መግሪብን እንሰግድ ነበር مع رسول الله صلى الله عليه وسلم ከረሱሉ ጋር መግሪብን እንሰግድና فينصرف احدنا አንዳችን ይመለሳል ከሶላቱ አጠናቆ وانه ይህ ሰው ይላል ለዩብሲሩ ማየት በሚችልበት ሰዓት ነው የሚመለሰው ለዩብሲሩ ማየት በሚችልበት ሰዓት መዋቂዓ ማረፊያ ነብልህ የቀሱ የምትተኮሰዋ ቀስታለች ተወርዋሪዋ ጥይቷ እሷ የምታርፍበትን በሚያይበት ሰዓት ማየት በሚችልበት ሰዓት ነው የሚመለሰው በጊዜ ነው የሚሰግዱት ማለት ነው ይሄ የመግሪብ ጊዜ የሱብህን ጊዜ ተነጋገር የመግሪብንም ተነጋገር ዙርና አስር ምንም አያሻም የኢሻም ተነጋግረን አግባብተናል አይደል ኢሻ ጊዜ የሚያልቀው እስከ ምንድን ነው እንዳትተኝ ተማሪዎች ላይ ነው ጥቃት የሚበዛው ኢሻ ላይ ጥቃት የምናደርስበት እኛ ነው በጣም በጣም እንዞልመዋለን የኢሻ ሌቦች ማለት እንሆናለን ብዙ ጊዜ እስከ 6 ሰዓት ነው። ለችከላ ብላችሁ እስከ 7 ሰዓት ድረስ ሰሚር አትነሳ ወላሂ ያን ከፍላ ፍስ መግባት የለም እንደውም من حيث الدليل تنقرهم كتب الثالث لو تقال له اي موسم من كسل اي خلاف سرال له اي موسم تكسل من حوش وانه حديثي الحديث متفق عليه بخاري مسلم يذكر الحديث وانا عائشة رضي الله تعالى عنها قالت عائشة تلالس اعطنا النبي صلى الله عليه وسلم نبي عليه الصلاة والسلام امسه ذات ليلة عن بتوسط بهون ليل يهون ليلة نبي عرفت ذات ليلة يهون ليلة بالعشاء عشاء عرفت نبي عليه الصلاة والسلام زقيت اعتنا بس اما تألموا امشتوا مالك النبي صلى الله عليه وسلم ذات ليلة የሆነ ሌሊት ነብዩ በጣም አመሹ ቢልዕሻ በዒሻ ዘገዩ በጣም አመሹና ሐታ ذهبت عامة الليل የሌሊቱ አብዛኛው ጊዜ ስለሚሄዳሉ ኢላኔ ሲል ሌይል ነው ኢላኔ ሲል ሌይል ራሷ የተናገረችበት ሌላ ሐዲስ አለ አመት ያለውን ወስደው ይሄን ለፍ ብቻ ወስደው አማ ማለት እስከ 7 ሰዓት ወይም እስከ 8 ሰዓት ድረስ ሊሆን ስለሚችል 6 ሰዓት የሚለውን ያፈርስብናል ይላሉ። ራሷ የተናገረችው ሌላ ቦታ ይዞ ሐዲስ ነፍስ አለ። ምን ላ ኒስፊል ለይል ይላል ሌሊቱ ግማሽ ድረስ የሚላል ያንኛው ለፍዝ አማ የሚለውን ይተረጉምልናል። አብዛኛ ሳይሆን አማ የሚለውን እስከ ስድስት ሰዓት መሆኑን እንጂ ሰባት ሰዓት ወይም አመዛኝ ከአስራ ሁለቱ ሰባትን ስምንትን ምን ብላችሁ እንዳትወስዱ ከሌሊት ድረስ ዘገዩና ثم خرج ከዛ ወጡ ፈሶላ ሰገዱ ነብዩ አለይሂ ሰላቱ ወሰለም ሰሃቦችን አሰገዱ ወቃል እንዲህ አሉ እነሆ አሉ ነገሩ እንዲህ ነው ለወቅቱሃ ይሄ ነው ጊዜዋ የኢሻ ጊዜ ማለት ይሄ ነው። ወቅቱ ይሄ ነው። ለውላ አን አሹቀ አለ ኡመቲ ኡመቶችም አስቸገር ባይሆንብኝ ኖሮ የኢሳ ጊዜ አኔ የበሰለ ጥሩ ጊዜዋ ይሄ ነበር አሉ ነብዩ አለይሂ ሰላቱ ወሰለም። ይሄ ንግግራቸው ነው። ድርጊታቸው ደግሞ ብዙ ጊዜ የሰገዱት ስንት ላይ ነው ብለናል። መጀመሪያ አካባቢ ሁለት ሰዓት አንድ ሰዓት ተኩል ምናምን አካባቢ ላይ ነው ኢሻን የሰገዱት። ኢሻን ብዛት እድሜያቸው ያሳለፉት የሰገዱት መጀመሪያ አካባቢ ላይ ነው። ግን አንድ ቀን ተነስ ይሄን ተናግረዋል። አሃ ይሄማ ካሉ ማስቸገር ነው አይደል? ችግርን እችላለሁ ያለ ሰው ስድስት ሰዓት ላይ ምርጥ ነው አሉ። ይህንን ያስበለጡ አሉ። ይችን ቀውል በማየት ድርጊታቸውን በማየት አአ ነብዩ ብዙ ጊዜ የሰገዱት አወለል ወቅት ላይ ስለሆነ አወለል ወቅት ነው በላጭ መሆን ያለበትም ያሉ አሉ። ሁሉም የተቢዕ ወገደ ምን ችግር የለም። ሰላትና ለሁሉም ደሊል ስላላችሁ ማለት ነው። ስቅያ ስነግራችሁ አይ አንተም የፈለከውን ያም የፈለገውን ምናምን ልክ እየተንኳችሁ አይደለም። እንደዛ እንዳታስቡ። መስአለተን ፍቅህያ ላይ አሰህ ደሊል ካለ ምንም ኺላፍ ቢሆን እንኳን ወደ ጠንካራው ደሊል በኩል መምጣት የግድ ነው የግድ ነው እንጂ ሲቀስ መሐለል ኺላፍ ስለሆነ ያም ሻፊዒ እንደዚህ ብሏል፣ አቡ ሐኒፋ እንደዚህ ብሏል፣ ከለ እንደዚህ ብሏል፣ የፈለከውን ተከተል ላ ላ ይቃል እንደዛ ይባላል አይባልም። እንደዛ እንዳትፈሃሙ እንደዛ እየለቀኳችሁ አይደለም። ሁሉም ደሊል ጠንካራ ደሊል ካለ ሁሉም ትክክል ናቸው። አናውቅም የትኛው ጠንካራ እንደሆነ አናውቅም። ለምሳሌ ቀውሉን የያዘ ስድስት ሰዓት አለ፣ የነብዩን ድርጊት የያዘ ሁለት ሰዓት አለ። የመሰለውም አያስተ ሁለቱም ደሊል አላቸው። ግን አንዱ ደከም ያለ ደሊል ኑሮት አንዱ ጠንካራ ደሊል ኑሮት ይሄንኛው ኸላፍ ስላለ ይሄን ተከተል የፈለከውን ተከተል ላአቁል ወለዩ ቃል አይባልም እህ እ አራት ሰዓት የሚል ደግሞ አላ የአይሻ ሐዲስ ኋላ እኮ ቀራሁላችሁ። ነብዩ አለይሂ ሰላቱ ወሰላምና ሰሃቢዎች ኢላ ሱሉሲ ሌይል እስከ ሌሊቱ አንድ ሶስተኛ ድረስ ይሰግዱ ነበር ብላለች። የሌሊቱ አንድ ሶስተኛ ማለት ደግሞ ሶስት ቦታ ስከፍለው አራት ሰዓት ላይ ነው። ሐዲስ አለ ነፍሱል ሐዲስ ማለት ነው። አራት ሰዓት ይሄ ተጋብተናል። ይሄ የኢሻ ወቅት ነው። የሚገርመው አንድ ጊዜ እንትን ስድስት ወር ፀሐይ የሌለበት ስድስት ወር ክረምት ነው ስድስት ወር ክረምት ስድስት ወር ፀሐይ የሚወጣበት ስድስት ወር ፀሐይ የማይወጣበት ለሊት ነው የሚዘገይበት አለ አለማችን ላይ አይነት ክስተት ለምሳሌ ወደ ኖርዌይ ምናምን አካባቢ ባለፈው 17 ሰዓት ነው እያሉ ነበር ለሊት 17 ሰዓት ሲና ላይ ይሰማል 17 ሰዓት ነው እያሉ ነበር ስድስት ወር ፀሐይ ስድስት ወር ጨለማ ይህ አይነት ሀገር አለ እዚህ እንዴት ነው የሚሰገደው? ይህንን ፈትወ ዳኢማ እንትን ሀይአቱ ኪባሪ ዑለማዎች ፈትዋ ሰጥተዋል። በዚህ በዘመኑ ማለት ነው። ምንድነው የሰጡት? በ24 ሰዓት ቀንሰው መሰገድ አለበት። የ24 ሰዓት እየወሰዱ ማለት ነው። ለአቅረቢል ቡልዳን የቅርብ የሆነውን ሀገር ወስደው 24 ሰዓት ብለው ይተምኑና በ24 ሰዓት ውስጥ 6 ሰዓት ተኩል ላይ ወይንም 7 ሰዓት ላይ ዝሁር ምን እያሉ ማለት ነው፣ ኢሻን ምን እየመደቡ ይህንን አድርገዋል ዑለማዎች። ፈትወ ዳኢማ ይህንን ፈትዋ ሰጥቷል። ደሊል አላችሁ ሲባሉ ነብዩ አለይሂ ሰላቱ ወሰላም አንድ የተናገሩት ሐዲስ አለ ደጃል የዒሹ في هذه الدنيا እዚች ዱንያ ላይ 40 ቀናትን ያሳልፋል ደጃል 40 يوما يعيش في الدنيا 40 يوما እዚህ ከመጣ 40 ቀን ይቆያል ከአርባው ውስጥ اليوم الاول የመጀመሪያው ቀን ከሰና እንደ አንድ አመት ነው واليوم الثاني ሁለተኛው ከሻህሪን እንደ አንድ ወር ነው واليوم الثالث ሶስተኛው ቀን ከጁሙዓ እንደ አንድ ሳምንት ነው وسائر كسائر الأيام 37 ቀን ደግሞ normal ቀን ነው ብለዋል ነብዩ عليه الصلاة እዚህ ላይ ሰሃቢዎች የሆነ ነገር መጣባቸው። አንዱ ቀን እንደ አንድ አመት ከሆነ ኢዛ ካነ ልየውሙ ከሰና የመጀመሪያው ቀን እንደ አመት ከሆነ አየክፊና ሶላቱል የውሚል ዋሂድ ለሃዲህ ሰና ለዚህ አንድ አመት ውስጥ ላለው የአንድ ቀን ሶላት ይበቃል አሏቸው ላ አሉ ነብዩ አለይሂ ሰላቱ ወሰለም ፈቅድሩ ለሁ ቀድራ የዛን ጊዜ ገምታችሁ ተመናችሁ ተንቀሳቀሱ ብለዋል ያን የዛን ጊዜ አመቱን 12 24 24 ሰዓት እያደረግ የኢሻ በዚህ ሰዓት ይገባል ኢሻ ለዚህ 6 ሰዓት ላይ ይገባል ለያን እንሄዳለን በቃ ይሄ ማከፋፈል አያቅተንም አሁን ሱብሂ ነው ባጭር ቀን እኮ ነው አሁን ሱብሂ መዲመሽ ነው አሁን ኢሻ አሁን መግሪብ ነው ያለ በሰዓት ተምነን ማለት ለምሳሌ ጋር 11 ሰዓት ተኩል ላይ ወይንም በዛኔ ነው በ24 ሰዓት አቆጣጠር ከሆነ 23 ሰዓት ተኩል ላይ ሱብሂን እንሰግዳለን ቀን 6 ሰዓት ተኩል ላይ ዙሁርን እንሰግዳለን 10 ሰዓት ላይ የሆነ እንሰግዳለን ማታ ደግሞ 10 18 ሰዓት ነው 19 ሰዓት ነው ስንት ነው የሚሆነው ማለት በ24 ሰዓት ከቆጠር ነው ማለት እንደዛ እያደረጉ መስገድን ፈትወ ዳኢማ ይህንን ሰጥተዋል ማሻአላህ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا اشتد الحر حراره በጣም በሚጠነክርበት ሰዓት አሉ ነብዩ አለይሂ ሰላቱ ወሰለም اذا اشتد الحر ሐራራ ከጠነከረና ከፍተኛ ፀሐይ ትኩሳት ካለ ፈአብሪዱ ቢሶላቲ ሶላትን አዘግይቱ አቀዝቅዙ ብለዋል ፈአብሪዱ በረድ አድርጉ ፀሐዩ እስከሚበርድ ድረስ ተጠባበቁ ቢሶላቲ ሶላቱን አበርዱ አቀዝቅዙት ማለት ነው ሶላትን አቀዝቅዙ فإن شدة الحر የሐራራ ጥንካሬ መነሻው من فيه جهنم ከጀሃነም ትንፋሽ ነው ጀሃነም ትንፋሽ ነው ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ተናግረዋል وقالت جهنم ሸከት النار እሳት ጀሃነም ሸኩ አቀረበች ኡታ አቀረበች ለጌታዋ አከለ በዕዚ ባዕባ እርስ በርሴ ተበላለሁ ኡፍ አለች ፈእዘሊ ጌታዬ ሆይ ፍቀድልኝ ነፈሰኝ ሁለት ነፈስን ሁለት ጊዜ ልተንፍስ ሁለት ጊዜ ፍቀድልኝ አለች አላህ ፈቀደላት ነፈስ في الصيف ونفس في الشتاء في الصيف በበጋ አንድ እንድተነፍስ በክረምት ደግሞ ሌላ እንድትተነፍስ ተፈቀደላት فإن أشد ما تجدونه من الحر في الصيف በበጋ ሰዓት የሚያጋጥማችሁ ከፍተኛ ሐራራ የጀሃነም ትንፋሽ ነው ወአሸደ ማ ተጅዱነሁ ፊ ሽታኢ ሚን ዘምሃሪር በክረምት የሚያጋጥማችሁ ከፍተኛ በእንትን ቅዝቃዜ እሱም የጀሃነም ትንፋሽ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ አብርዱት ብለዋል። ይሄ ትዕዛዝ ዋጅብ ነው ወይንስ ዋጅብ አይደለም? በዑለማዎች መካከል አሁንም ኺላፍ አለ። በዑለማዎች ልዩነት አለ። ወላኪን አልአውላ አድርገው የዑለማዎች የተቀበሉት አይ በስቲህባብ ነው ያሉት ጥሩ ነው በረድ አድርጉት በጀማዓ ተጠባበቁ መጥፎ ነገር ላይ እንዳትወርቁ ሰዎችን አዛ እንዳይደረጉ ደካሞችን እንዳይጎዱ ማለት ነው اذا اشتد الحر حراره በሚጠነክርበት ሰዓት فابردوا بالصلاه ሶላትን አቀዝቅዙ فان شده الحر የሐራራ ጥንካሬ من سي جهنم የጀሃነም ትንፋሽ ነውና ብለዋል ነብዩ አለይሂ ሰላቱ ወሰላም ዒለቱን በአሁን ሰዓት ላይ የተለያየ አጋጣሚ ሊሰጡት ይችላሉ ሰበቡንም መቀበል እንችላለን ነው የሚሉት አብዱራህማን አሽዒቢ የኡሰይሚን ኡስታዝ ማለት መቀበል እንችላለን። ሰበብ የሚነግሩን ራሱ ከዋናው አላህ ነብዩ አለይሂ ሰላቱ ወሰለም ከነገሩን ጋር እስካልተጋጨ ድረስ እንቀበላቸዋለን እንቀበላቸዋለን። ወላኪን ይሄ ጀሃነም ነው አይደለም፣ አርባ ምንጭ ለየት ያለ ነው የሆነ ሰማዩ ቅርብ ስለሆነ ነው ወይንም ደግሞ ምንድን የሆነ ሌላ ነገር የሚያደርጉትን ሐዲሱ ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ነው። ወአራፊ ኢብኑ ኸዲጅ ረዲየላሁ ተዓላ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሶላት ማለት አዎ ነው ሶላትን አዘግይት ማለት ፀሐይ ቀዝቅዝ ማለት አሃ አሪፍ ማለት ከሆነ እንደ እንደ ስካ ራሱን የቻለ ፀሐይ ጠነክር ሶላት አይ የለም እንደዛ አይደለም ሶላትን አዘግይት ዙር ሶላትን ማለት ነው ዘግየት አድርግ ከስምንት ሰዓት ምናምን መውሰድ ማለት ነው ከስከ ስምንት ሰዓት ተኩልም ይደርስ በጣም አስቸጋሪ ጊዜ ከተፈጠረ ማለት ነው። እዚህ ራሱ እኮ የሆነ ጊዜ በጣም አስቸጋሪ የሚሆንበት ጊዜ አለ። እስከ 42 ምናምን የሚደርስበት ጊዜ አለ። 37 38 አርባ ምናምን በጣም አርባ ሁለት ጊዜ ሰምቻለሁ። መንቀሳቀስ እንኳን ጥላ ምናምን ነገር ይኖረዋል። እ በጋ ውስጥ አዎ ምን ማለት ምን ምን ለማለት ነው በጋ ውስጥ ሁለት ጊዜ ቢከሰት አንድ በጋ በጋ ውስጥ ውስጥ አንድ ሳምንት ቀዝቀዝ ብሎ አንድ ሳምንት ቢወጣም በጋ ውስጥ ያለ ሙቀት አንድ ነው። በቃ በጋ ውስጥ ያለው ያንኛው ዘምሃሪ ይሄንኛው የበጋው ሙቀት ነው። የወረወረው ሰው አይጠፋበትም ነበር። ከዛ በፊት እንትን የለውም የሚለውን ይሰጠናል። ምን ቀብያ የለውም የሚለውን ይሰጠናል። አይ አለ ሌላ ቦታ አለ ነፍሰል ሐዲስ አለ ረካዓተኝ እንደሚሰግድ ነፍሰል ሐዲስ አለ ከመግሪብ በፊት وعن رافع بن خديج رضي الله تعالى عنه قال قال رسول الله صلى الله عليه وسلم الله ملك سنيا أصبحوا بالصبح صبحين أنقوت بلو النبي عليه الصلاة والسلام أصبحوا بالصبح صبحين نقا حادث قسمالك بطعم رفدش كم من فإنه أعظم لأجوري يهل أجراتك مزاد أصوات والله النابل والله ረፈድ አድርጉ አፍሲሑ አንጉ ረፈድ አድርጉ ቢሱብሂ በሱብሂ አንጉ ረፈድ አድርጉ ፈኢነሁ አዕዘሙ ሊኡጅሪኩም ይህ ለአጅራችሁ በጣም ተቀባይነትና አጅራችሁ ከፍተኛ እንደሆነ አስተዋጽኦ አለውና ይላሉ ነብዩ አለይሂ ሰላቱ ወሰለም ይህንና የኋለኛውን ሐዲስ ያገናኙት ምንድነው ነብዩ አለይሂ ሰላቱ ወሰለም ካነ ይሰሊ ቢልገለስ በጨለማ ነበር የሚሰግዱት መጀመሪያ ሲገቡ ላይካድ ያዕሪፉ ባዕዱሁም ባዕዷ ነበር የሚገቡ ሲወጡ ግን ምን ሲሆን ነበር የሚወጡት ሰውየው ጓደኛውን በሚያውቅበት ሰዓት ነው። አፍሲሁ ማለት ስትጀምሩ ሶላትን ስትጀምሩት ከነጋ ከረፈደ በኋላ ጀምሩት ማለት ሳይሆን ስትወጡ ለማለት ነው። ሁለቱን ሐዲስ ለማገናኘት ሁለቱን አፍሲሁ ማለት ከመጀመሪያ አንጉት ማለት አይደለም። በሱቢሁ ውስጥ ረዘም አድርጉት እስከሚነጋ ድረስ ማለት ነው። ሶላቱ ረካዓው ቅራአቱ ረዘም ይበል ማለት ነው። አፍሲሁ ማለት እንጂ አስጋሽ ሶላትን ጀምሩት ማለት አይደለም። ተግባባናል? ይሄ ሁለቱን ሐዲስ ተገናኝ ኢማሙ አቡ ሐኒፋ ግን መዘግየት አለበት ነው ያሉት። ነሱል ሐዲስን ተከትለው አስሉ አንጉ ተብሏል። ረፈድ ማለት አለበት ሰው ሰውን በርቀት በሚያዩ ሰዓት ነው ሶላት መቆም ያለበት ነው ያሉት። ወላኪን አልሐዲስ አልኡላ ከመጀመሪያ ያየነው ሐዲስ በጣም አፈሐ ነው፣ አቅዋ ነው፣ አርጅሕ ነው ያንኛው። ይሄንኛውም ሰው ሐዲስ ስለሆነ ሁለቱን ጀምዕ ነው ማድረግ ያለበት። ሁለቱም ሐዲስ እንትን ከሆኑ ማለት ነው። ከሆነ እዛኛው ጋር ነው ጀምዕ ማድረግ ያለበት። ስለዚህ ምንድነው የምንለው? كسلطة اسكنته عنك الزجاج يقولون بالنبي عليه الصلاة والسلام سيقابوا بيت ألمانو سيوتوا قنان بيحوه نقاب الروم أصبحوا بالصبح صبيهم تنش رفض داركو فإنه أعظم لأجوركم لأجرات شوف ما بركة عشوال قال لهم رواه الخمسة وصحوا التمزيه ومن حبان حديث صحيح نقوله يعني أقوى شلوهنا لأننا ما رجع لكم دينه راجع أترجع منه كنا يتم يكبلا جنع يكبلا ተርጂህ እንዳናደርግ ጀምዕን ይቀበላል ማስማማት ይቻላል ተባልተናል ሱብሂ አወለ ወቅት ላይ ነው ብዙ ሲገቡ የሚጀምሩት ሲወጡ ግን ረፈት አድርገው ነው ያ ነው وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال من ادرك من الصبح ركعه كصبح عند ركعه ያገኘ ሰው قبل ان تطلع الشمس ፀሐይ ከመውጣቷ በፊት አንድ ረክዓ ያገኘ فقد ادرك الصبح ሱብሂን ሙሉ እንዳገኘ ይቆጠርለታል ومن ادرك ركعه وفي روايه وفي لفظ سجدة የሚል አለ በሌላ አንድ ስጁድ ያገኘ የሚል አለ አንድ ስጁድ ያገኘ አንድ ስጁድ ብቻውን አይገኝም አንድ ረክዓ ለማለት ነው የተፈለገው ሰሩን የሚተቀበሉት ይሄ ነው አንድ ረክዓ ለተከዩዲን የሚባሉት ومن أدرك ركعة عند ركعة ያገኘ من العصر ከአስር ሶላት አንድ ረክዓ ያገኘ قبل أن تغرب الشمس ፀሐይ ከመጥለቋ በፊት ሶስቱ ፀሐይ ከጠለቀ በኋላ ቢሆንም እንኳን አንድ ረክዓ ከመግባቷ በፊት ካገኘ አስሩን ሙሉ በሙሉ አግኝቶታል ወላኪን አንድ ጥያቄ አለበት መጀመሪያ የአስር አወለል ወቅት ዙሁር ሲያልፍ ነው መጨረሻ ምርጥ ጊዜዋ እስከምን ድረስ ነው ማለም ተስፈርሽ ሸምስ ነው وفي بعض وفي عند بعض اهل العلم ደግሞ እስከምን ድረስ ነው ብለዋል حتى يكون ذل الرجل مثليه ብለዋል ዋናው ግን ማለም ተስፈር ሸምስ ስለሆነ እሱን እስከዛ ድረስ ነው። ይህ ሰው አንድ ረካዓ ካገኘ ሁሉንም አገኘ። ሶስቱም መግሪብ ጋር ቢወድቅበት ቢሆንም እንኳ ስለዋል ያገኛል። ዙርን አስርን ሙሉ በሙሉ አግኝቶታል የሚባለው አንዱ ረካ እንኳን ቢሆን ጊዜ ውስጥ ይተገኝ ولكن እስካሁን ድረስ ለምን እንደዚህ ይጠይቃል ለምን እንደዚህ አደረክ አይቀርም። ሶላቱ ግን ተገይቶለታል ለምን አዘገየው ሌላ ጥያቄ አለበት። አንድ ረካ እንደዚህ እያዘገየን መስገድ የለብንም። ይሄ ለሁክም ነው من أدرك من الصبح ከሱብሒ ያገኘ ركعة አንድ ረካዓ ቀብላ አንተ ሱብሐ ሸምስ አይ ከመውጣቷ በፊት فقد أدرك الصبح ሱብሒን አግኝቷል ይባላል ወመን አድረከ ረካዓትን ምን አስር ከአስር አንድ ረካዓ አገኘ ቀብላ አንተ ተግሪበ ሸምስ አይ በፊት አንድ ረካዓ አገኘ ፈቀድ አድረከ አልዓስር አስርን ሙሉ በሙሉ አግኝቶታል ይባላል አዲስ ሙተፈቅ አለይህ ነው ለሌላም ነገር ይጠቅመናል የአሱር ሶላት ዙሁር ካለፈበት ጊዜ ጀምሮ ፀሐይ እስከምትጠልቅ ድረስ ይቀጥላል የሚለውን ራሱ ደሊል ይሆነናል ማለም ተሰረ ሸምስ የሚለውን የሙስሊምን ዘገባ የአሱር ሰዓት ዙር ከወጣበት ሰዓት ጀምሮ ማለም ተሰረ ሸምስ ፀሐይ ዳለቻ እስከማትሆን ድረስ ይቀጥላል። ዳለቻ ስትሆን ግን ያልፋል ነበር የሚያስመስለው አይደል? በዚህ ሐዲስ እናገናኘውና ያንኛው ምርጡ ጊዜ ያልፋል ማለቱ ነው እንጂ ፀሐይ እስካልገባች ድረስ አሱር አያልፍም የሚለው ይሄንኛው ሐዲስ ደግሞ ደሊል ይሆነናል። ያንኛው ምርጥ መሆኑ ራስና በሙሰል አሻሪ ወሸምሱ ሙርተፊዓትን እነ ቡረይዳ ወሸም ወሸምሱ በይዳኡ ነቅየትን ብለዋል። ወሸምሱ ሀየቱን ብለዋል። ለሌላ ቦታ ያ አወለል ወቅቱ መሆኑን ይጠቁመናል። ለምን የአስር ጊዜ ፀሐይ እስከምትጠልቅ መሆኑን በዚህ ሐዲስ እንረዳለንና አለው ተረሳችሁኝ አይመስልም እ ولمسلم أنا عن عائشة رضي الله تعالى عنها نحو يذهن أين عائشة كعائشة يتزقب حديث مسلم لي يسفر حديث الله نحو يذهن أين حديث وقال كان عائشة ركعة على بوطانة سجدة يمين تتكمل سجدة عند سجدة جنة يا مالك كركوبات وانو سجدة مالك عند ركعة نو ولكن እዚህ ላይ እንትን መሐመድ አሊ አደም ሼክ መሐመድ አሊ አደም ኢትዮጵያዊ ሳዑዲ ያሉ ዳሩል ሐዲስ የሚያቀሩት ብያቸዋለሁ። ታውቃላችሁ ምን ታላቅ መስጊድ አታቋቸውም። አሱና የሚል ሳይት አላቸው። ማንበብ ተፈልጋችሁ አሱና የሚል ሳይት አላችሁ እዛ ውስጥ ገብታችሁ ኢትዮጵያዊ ናቸው። የሚገርሙ ምን ነበር ሸራሁታል ያልኳችሁ ነሳይን በ42 volume ነው የሰራው። 42 volume እብኑ ሀጀሩ ዘማን የዘመኑ እብኑ ሀጀር ነው ያለው። አንድ ነገር ልንገራችሁ ምን እንዳባሰኝ ወደ ዳሩል ሐዲስ ገብተህ ለማጥራት መካ ውስጥ ይገራርም ሙፍቲ ነው ይገራርም የሚገራርም እዛ አካባቢ ቀርቦ ማንም ሊናገር ቀጥ ማዳመጥ ይቻላል። አስብ እነፈው ፈውዛን ናቸው በድሮ እነማን ነበሩ? እነ ብኑ ባዝ ናቸው፣ እነ ሁሰይሚን፣ እነዚህ እነዚህ ሰዎች ናቸው ያሉበት ዳሩል ሐዲስ ውስጥ ያለ ታላላቅ أكابر ዑለማ እነ ሸንከቲ እነ አብዱራህማን አልዓፊፊ ይሄ ይሄን አሉ። በጣም ትልቅ ትልቅ በቃ ያ ሱብሃንአላህ። የአጋጣሚ ዳሩል ሐዲስ ውስጥ ለማስተማር ሲገቡ ተፈትኖ ነው የሚገባው ሰው ብቃቱ ታይቶ ማለት ነው። የሚፈትኑት እነ የሚባሉት ናቸው። የመዲና ዋና ዳይሬክተር ነበሩ። እነሱ ነበሩ የሚፈትኑት። ልክ ሙሐመድ አላደን ኢትዮጵያ ሲመጡ ሀቃል እንደው ህግ ስለሆነ እንፈትነውት እንጂ ከኛ በላይ ናቸው እኮ ህግ ስለሆነ ብቻ መፈተን እንችላለን። በቃ ለዛ ነው እንጂ የሚፈተን እሱ መፈተን አልነበረብንም። በጣም ሳቁ። ለፈተና ሲቀርቡ ሸህ ማለት ነው። ዋናው ህጉን ለማክበር ነው። የሆነ ወረቀት ይዘው እንዲገቡ ነው እና شيخ مقدم دمو مثالو الوادي اليمناوي مالك كما يتذكروا ينبروا اني شيخ دمو منالو حسيني عالم بسام حكيم كويس فوزان كويس انتنا كويس اني شيخ دمو بدو قدي صنع ما درقايش ايوت بقام قصرنا الشيخ الالباني هو محدث نوع سم كويس محمد علي هو انه بحر في بحر نوع بحر ምናዊ ናቸው ኢትዮጵያዊ ታላቁ ጀግና አሊማሽን ያሳልፈናቸው ይገርሙ ሙፍቲ ማለት ነው። ማንም የጻፈ የለም እንደሳቸው ኢሳይም በአርባ ሁለት ቮሊዩም ማለት የዘመኑ እብነ ሀጀር ማለት ነው። እብነ ሀጀር አልአስቀላም ማለት ባለብሉ አልመራም አሁን እየቀራ ነው ያለ ነው። ፈትሑል ባሪ የሚባል ቡኻሪ የሸረሁበት አለ። ያ ሁሉ መሳጅ ስለታገኘዋል ለሞተል ብቻ ነው። እኔ ሸህ የሚገርመው በሐዲስ ውስጥ ብቻ አይደለም፣ በምን ውስጥ ገብተዋል? እነሁ ውስጥ በጣም በሙስጠላህ አልሐዲስ ስገባ የእሳቸው ኪታብ ነው እንዳለ የሚቀራው ብቻ አሱና የሚለው ውስጥ ግቡና ተመልከቱ። የእሳቸው ትምህርታሪ ወላሂ፣ በጣም እንኮራለን። እንደዚህ አይነት ሲኖር ማንም የለም ኢትዮጵያዊ እንደዚህ ይጻፍ ሁለት ኪታብ ሶስት ኪታብ ይጻፍ አላህ አለ ኢትዮጵያ ውስጥ የለም እንደዚህ ኪታብ ይጻፍ ኢትዮጵያ ኬንያ ውስጥ ግን ሞልቷል። የሚገርም ዑለማ የለም እያልኳቸው አይደለም ولمسلم عن عائشة رضي الله تعالى عنها نحوه وقال سجدة بدل ركعة ركعة بالبوت عليه سجدة سجدة يمين ثم قال والسجدة إنما هي الركعة سجدة مالت ركعة مالت عند ركعة مالت ሰጅዳ ማለት ረክዓ ማለት ነው። ሰጅዳ የሚለው ቦታ ላይ ረክዓ ረክዓ ሰጅዳ ያው ናቸው ተመሳሳይ ናቸው። እኔ አሁን ያልኳችሁ ሸክ ሰጅዳ ያለው አይ አንድ ሱጁድ ቢያገኝም ሁለተኛውን ሱጁድ ሳያገኝ ፀሐይ ብትገባበትም አንድ ረክዓ ያገኛል የሚለውን በዝህራጅ አድርገውታል። መቅቡል ነው አይደል? አንድ ሱጁድ አግኝቶ ሁለተኛውን ሱጁድ ከማድረጉ በፊት ፀሐይ ብትገባበት ራሱ አንድ ረካ እንዳገኘ ይቆጠርለታል። አሱሩን ሙሉ አግኝቶታል። ሰጅዳ ለሱ ራሷ ተጠቅመናለች ነው። ሰጅዳ ማለት አንድ ረካ ማለት ነው ብላችሁ እንዳትፈስሩ። ራሱ ሰጅዳ ራሱ የቻለ ትርጉም አለው ነው። ለكن ብዙዎቹ መሐዲሶች ደግሞ ሰጅዳ ማለት አንድ ረካ ማለት ነው። አንድ ረካ ካላገኘ መካከል ላይ ያለ ወይ ሩኩዕ ላይ ወይ ሱጁድ ላይ በይነ ሰጅዳ ተቀምጦ ባለበት ሰዓት ፀሐይ ብትጠልቅ አንድ ረካ አገኘ ስለማይባል ሙሉ አስሩን አገኘ አይባልም ወደሚለው ያደላል። ወላኪን ሸሁ ነፍስ ስላለ ነፍስን መቀበል አለብን ነው حفظه الله وعن ابي سعيد الخدري رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول النبي عليه الصلاه والسلام ሲሉ ሰምቻቸዋለሁ لا صلاه بعد الصبح ከሱብሂ በኋላ ሶላት የለም حتى تطلع الشمس ፀሐይ እስከምትወጣ ድረስ ولا صلاه بعد العصر ከአስር በኋላም ሶላት የለም حتى تغيب الشمس ፀሐይ እስከምትጠልቅ ድረስ እዚህ መካከል ላይ ሶላት የለም ነው የለም ነህይ ነው የአጋጣሚ ዑሙም ነው። ነህዩ ነህይ ነው። ሌላ አምር አለ። አምርና ነህይ ሲገናኝ ምን ማድረግ አለብን? ከዑሙሙ ውስጥ የሚወጣ ነገር አለ ወይ? ለምሳሌ ከአስር በኋላ አንድ ሰው 11 ሰዓት ላይ አስሩን ሰግዷል። መስጊድ ውስጥ ሊገባ ተህየተል መስጊድ አለበት ወይ? ቀዷ ቢኖር መስጊድ ይችላል ወይ? ይሄኔ ጥያቄ ተነስቷል። መስጊድ ውስጥ ሊገባ አንድ ሰው ትእዛዝ አለ። ማንም ሰው ወላ ይጅልስ አሐዱኩም ፊል መስጂድ እንደማ ይድኹሉል መስጂድ ሐታ ይሰሊ ረካዓተን ሁለት ረካዓ ከመስገዱ በፊት አንድ ሰው እንዳይቀመጥ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሁለት ረካዓ ስገዱ ብለዋል፣ አዘዋል። ከአስር በኋላ ደግሞ ሶላት የለም ብለዋል፣ ከልክለዋል። ክልከላና ትእዛዝ ሲመጣ የትኛው እናስቀድማለን? ኡሱልዮች ምንን ያስቀድማሉ? ነህይን ነህይን ያስቀድማሉ። ሁለት አንድ ነገር ነው። በአንድ በተመሳሳይ ሰዓት ትእዛዝና እቀባ አንድ ቦታ ላይ ከተገናኙበት ምን ታደርጋለህ? ክልከላውን የምታስቀድመው ነው። ወላኪን ከዚህ ዑሙም ውስጥ ሌሎች ዑለማዎች ደግሞ የሚያወጡት ነገር አለ። ትዕዛዝ ይወጣል። ነብዩ አለይሂ ሰላቱ ወሰላም ላ ሶላተ ሶላት የለም በዕደ ሱብሂ ሱብሂ ከተሰገደ በኋላ ሶላት የለም ሐታ ተጥሉ አሸምስ ፀሐይ እስከምትወጣ ድረስ ማለት ሙጥለቅ የሆነ ሙጥለቅ የሆነ ዝም ብሎ ተነስቶ ሶላት አልሐጃ የሚባል ነገር አይሰገድም ማለት ነው እንጂ ተህየተል መስጂድና ትእዛዝ አለው ጊዜ አለው። ይሄ ጊዜው የሚያልፍ ስለሆነ መሰገድ አለበት። ቀዷም ከሆነ መስገድ አለበት። ይህንንም ብለዋል ዑለማ ይህንንም ብለዋል። ጊዜ የሌለው ሶላት ነው የሚለው ማለት የተከለከለ ሸውካኒ በጣም ተምታቶ እንትን በቃ ሁሉ ሁለቱም ደሊል ሲመጣበት አምርም ነብዩ አዘዋል አትቀመጡ ብለዋል ነብዩ አዘዋል ስገዱ ብለዋል ተህየተል መስጊድ ደግሞ ከአስር በኋላ መሰገድ የለበትም ከሱቢ ሶላት በኋላ መሰገድ የለበትም ብለዋል ከሱቢ በኋላ መስጊድ መግባትና ከአስር በኋላ መስጊድ ግቡ ብዬ ሰዋል አልስናለ ሁለቱም ስለሚያሽ ስለሚገናኙ ቢገባ ታዟል ቢቀመጥ አትስገዱ ተብሏል ይቀመጥ አትስ እንትን ይቀመጥ ሳትል እንዳትቀመጥ ተብሏል። ቢተወው ደግሞ ስገዱ ተብሏል። ምን ያደርግ ቢሰግድ ከአስር በኋላ ሊሰግድ ነው ወይ ከሱቢ በኋላ ሊሰግድ ነው። ስለዚህ አይ እኔ ይግባብ ብዬ አላበረታታም ምናምን ነገር የሚል መልስ ነው የሰጡት። እንደዚህ ባይጣልም ዑለማዎችን አቋን ይዛለን ወይ አለመስገድ ነው። የትኛውን የትኛውን የያዘ ሰው አይ ነህ ከትእዛዝ ይቀደማል ያለው አይሰግድም፣ ገብቶ ቁጭ ብሎ ቁርአኑን ይቀራል። ይህን የሚከተሉ አሉ ዑለማ እነ ዑሰይሚን እነ انتنا دقمو ان آه، عبد الرحمن السعدي ان محمد آه، ابن ابراهيم عن الشيخ ان زين ذكا عموموس وطالنا بسهية المسجد المسكة سجلال لنا كعموموس قوانا وكا كبزو ككل كلاوس جزي اللو سيكريمين بأكسرشنا لميوتو عالو بلو يفلق يسبدا لا يفلق يقول لك انك سيدا من مارسا Yeah. ሱቤትና ስትገባ ሲሰግዱ ካገኛቸው ስገድና ኋላ ትሰግዳታለህ ችግር የለም ይህን በድርጊት ስለተገኘ ምንም ማለት ነው وعن ابي سعيد الخدري رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم لا صلاه بعد الصبح حتى تطلع الشمس ولا صلاه بعد العصر حتى تغيب الشمس حديث متفق عليه ولفظ واللفظ ولفظ مسلم የሙስሊም አገላለጽ ይህን ይመስላል ላ ሶላተ በዕደ ሶላት الفجر ነው የሚለው ላ ሶላተ ሶላት የለም በዕደ ሶላት الفجر ከፈጅር ሶላት በኋላ እዚህ ግን ላሶላተ በእደ ሱብሂ ነው የሚለው ፈጅር ከ ከጎህ በኋላ ሶላት የለም ነው የሚለው ሁማ ሱብሂ ሶላት የለም ያስመስላል ያንኛው ለፍዛ ያገላለጽ ይሄን መስሎ ባይሆንም እንኳን ባንተ ረጉመውም እንኳ ቃሉ ግን ያስይዛል ስለዚህ የሙስሊም አገላለጽ በጣም ትመቻለ لا صلاة ሶላት የለም በእደ ሶላቲል ፈጅር ከፈጅር ሶላት በኋላ متفق عليه لا صلاة ሶላት የለም بعد الصبح ማለት بعد صلاة الصبح ብላችሁ ተርጉማላችሁ ማለት ነው። በዚህኛው ሐዲስ ከሱብሂ በኋላ ሶላት የለም ማለት ሱብሂ ማለት እኮ ፈጅር ማለት ነው። ከፈጅር በኋላ ሶላት የለም ማለት ረካዓተኝ የለም ማለት አይደለም፣ ወይንም ሶላት ሱብሂ የለም ማለት አይደለም። ያንን ሳም እንዳይኖር ይሄንኛው እናድርገዋለን። መጀመሪያም አይኖርም፣ ግን ቢኖርም ይሄንኛው ለፍ more ያብራራዋል። ላሶላተ በዕደ ሶላት ሱብሂ Thank you. አላገኝሽም ነገር አንቺ የሚያመልጠው ከሆነማ ክልክል ማንኛውም ሰው ናት ሱብሂማ ሱብሂማ ትሰግዳታለህ ሱብሂ ትሰግዳለህ ሱብሂ ይሰግዳል ሱብሂ ይሰግዳል እየወጣ እያለ አይደለም መስገድ አለበት ከመውጣቷ በፊት አንድ ረካ ማግኘቱ ይገኛል ከመውጣቷ በፊት ጀምሮታል። ጀምሮት ነው የወጣችበት። እየወጣ እያለ ግን ከተነሳ አጣጥርተ ተርፈሰ አሸምስ መቆም ቁጭ ማለት አለበት ወይ ውዱ አድርጎ ተዘጋጅቶ መምጣት አለበት። አጣጥርተ ተርፈሰ አሸምስ ነብይ ያደረጉት እንደዛ ነው። አይ ስትወጣ ከሆነ ውዱ ያደረገው ትንሽ ዘግየት አድርጎ ምክንያቱም አመልጦታል አመልጦታል። አጣጥርተ ተርፈሰ አሸምሱ ቆየት ይበልና ከዛም በኋላ ይቃሙን አድርጎ ይስከይ አዛኑን ይቃሙን አድርጎ እየሰገደ እያለ አንድ ረካዓ ሰግዶ ፀሐይ ብትወጣ ግን ፀሐይ እየወጣ መስገድ ክልክል አይደለም እንደ ማቋረጥ የለበትም። ምክንያቱም ፀሐይ ከመውጣቷ በፊት ጀምሮታል፣ ገብቷል፣ አግኝቷል አንድ ረካዓ ሱቢ አዎ እኮ ነህይን እኮ አልኳችሁ ከአምር ነህይን ማስቀደም አለብን ምን የምትል ከሆነ ፀሐይ ወጣች ነው የምትል ፀሐይ ወጣች ነው ነው ስግዱ ፈርዱን ያድርግ ፈርድ ያድርግ ራሱን ባላወቁት እንኳን እሱ ነው ሱብሂ እንዳሰላመተ ፀሐይ ከወጣች አይ ቀብል እኮ አልሰገድኩም ብሎ መስገድ የለበትም ያስ ነው አላይ ስገድ ሶስት ሰዓት አራት ሰዓት ምናምን አካባቢ ወአቂም ሶላተ ለዚክሪ የሚላል እሱን ነው አይደል ሶላት መስገድ ይቻላል የሚሉ ሰዎች ራሱ ለዚህ ነው የሚያመጡት። ከሱብሂ ሶላት በኋላ ፀሐይ እስከምትወጣ ድረስ ሶላት የለም የሚለው ላይ መስገድ ይቻላል የሚሉ በ exceptional የሚያወጡ ሰዎች አንድ ደላቸው ይሄ ወአቂም ሶላተ ለዚክሪ የረሳውን ሶላት እኔን ስታስታውስ ስገድ ባስታወሰ ሰዓት መስገድ ይችላል የሚለውን ከሱብህ ሶላት በኋላ እስከዛ ድረስ ራሱ አለ ነው ፈራኢድ ከሆነ ይቻላል በእነዚህ ጊዜያቶች መስገድ ፀሐይ ስትወጣና ስትገባ የሚለው ደግሞ ክልክልነቱ ለየት ይላል ነው ምክንያቱም ሙሽሪኮች ፀሐይን የሚያመልኩ ሰዎች ስትገባ ይሸኟታል፣ ስትወጣ ይቀበላሉ። ስግደት የዛን ጊዜ ስለሚሰግዱ እነሱ ጋር መመሳሰል ነው ነው የዛን ጊዜ ረፈድ ማድረግ አለብን። ربنا وله أن عقبة بن عامر اختلاف مياز اختلاف بين العلماء علم الاختلاف نحن نامر مكرم على بس عرلم كعموم ميوت أكسو اكسبشن على ميوت على قزي على الله كي سمجد قزي على الله كي سمجد قزي على الله كي سمجد قزي على الله كي سمجد قزي على الله كي سمجد በዕልያ ቀብልያ የሚባለው ነገር እዛ ሰዓት ላይ መስገድ ይቻላል ከአስር በኋላ ምናምን ይህን ይህን ጊዜ ያለውን ነገር ሶላተል ጀናዛ መጣን ይሰግዳል መስጂድ የገባ ሰው ይሰግዳል exceptional እነዚህ ይወጣሉ ከዑሙም ውስጥ የሚለው ولكن አይ ክልከላን ማስቀደም አለብን ከትዕዛዝ ያሉ ሰዎች ደግሞ መስጂድ ብትገባም ከአስር በኋላ ከሱብሂ በኋላ እንዳትሰግድ ተህየተል መስጂድ ዝም ብለህ ተቀመጥ የሚያሉ ፈለግከውን መከተል وله عن عقبة بن عامر ከዑቅበተ ብን ዓሚር رضي الله تعالى عنه ثلاث ساعات ሶስት ጊዜያቶች كان رسول الله صلى الله عليه وسلم ነብዩ ነበሩ የንሃና ይከለክሉን ነበር አንሶሌ ሲህነ እነዚህ ወቅቶች ላይ መስገድን ይከለክሉን ነበር ሶስት ጊዜ ሶስት ጊዜያቶች ማለት ነው ወአንቅቡረ ፊህነ መውታና የሞተብንንም አካል በዛ ሰዓት እንዳንቀብር ይከለክሉን ነበረ ሂነ ተጥሉዑ ሸምስ አይ ስትወጣ ባዚገተን ባዚፈተን ገና ብርሃኗን ስትሰነጥቅ ማለት ነው ሀታ ተርተፊአ ከፍ እስከምትል ድረስ ቀድረ ሩምሒን ይላል። ከፍ እስከምትል ድረስ መጠበቅ አለብን ወሒነ የቆሙ ቃኢሙ ظሂራ ቀትር ሰዓት ላይ ወሒነ የቆሙ ቃኢሙ ظሂራ ጥላችን ቀጥ በሚልበት ሰዓት ማለት ነው ሒነ የቆሙ ቃኢሙ ظሂራ ማለት ጥላችን ቀጥ በሚልበት ሰዓት ማለት አጥሮ አጥሮ ስራችን ገብቶ መርዘም ከመጀመሩ በፊት ማለት ነው ፀሐይ ጥላችን አጥሮ አጥሮ ፍራክሽን ከገባ በኋላ መርዘም ከመጀመሩ በፊት ያለው ይሄ ቀጥር ሰዓት ይባላል። በዛ ሰዓት መስገድን ከልክለዋል ነብዩ አለይሂ ሰላቱ ወሰለም። ይህ ሰዓት ላይ ምን ሰዓት እንደሆነ ባህል ማንም ግዛት የሚያገኛት የለም። ስድስት ሰዓት ከሩብ ስድስት ሰዓት ምናምን ይዛ የዛን አካባቢ አጋጣሚ ሶላተል ሐጃ ሶላተል ምን ሙጥለቅ የሆኑ ሶላቶችን ልንርቅ እንችላለን። ተየተል መስጂድም እኮ በዚህ ሰዓት አይፈቀድም ነበር፣ ግን ሰዓቱን አናውቀውም። ሰዓቱን አናውቀውም ይችላል ሐታ ተዙለ ሸምሱ ፀሐይ ዘንበል እስከምትል ድረስ ፀሐይ ዘንበል እስከምትል ፀሐይ ሲል ዙር ገባ ማለት ነው። ወይነ ተተዘየፉ ወይነ ተሚሉ ማለት ነው። ዘንበል ስትልም አሸምቱ ፀሐይ ዘንበል ስትል ስትሰናበት ማለት ነው። ተገየኸ ማለት መስተንግዶ እንግዳ መሆን ሄና ተተገየሁ ስትዘጋጅ ፀሐይ ለልغሩብ ለመጥለቅ ስትዘጋጅ ልክ ልትገባ አካባቢ ላይ አይሰገድም ክልክል ባለ ወቅቱ ካልሆነ በስተቀር ማለት ራሱ አስር ከሆነ የዛን ጊዜ እንሰግዳለን ከመግባቷ በፊት የግድ መገኘት አለበት አንድ ረካ ያገኘ ብለዋል ነብዩ አለይሂ ሰላቱ ወሰለም አስር ፀሐይ ከመጥለቋ በፊት አንድ ረካ ያገኘ ተብሏል ስለዚህ እየገባች እያለ ይሰግዳል ማለት ነው ሰው እየገባች እያለ ይሰግዳል ማለት ነው ሷሂበል ወቅት ባለ ጊዜው ከሆነ ግን ጊዜው አልፎ አልቃል ለምሳሌ ፀሐይ ልቅ የተወሰነ ጨረሯ ተረጭቶ እንጂ ካየው ሱቤ ስትነሳ ትንሽ ዘጌት አድርገህ ስገድ በምሳት خروج من الخلاف والحكم الثاني ሁለተኛው حكم ሁለተኛው حكم ሁለተኛው حكم ያ ማለት እንተሳፈ النهار ማለት ነው ልክ ቀትር ሰዓት ላይ መስገድ የሚለው حكم والحكم الثاني ማለት እንደ ሻፊዒ ረሂመሁላህ ተዓላ ኢማሙ ሻፊዒ ዘንድ በቀትር ሰዓት የሚለው ሁክም ሁለተኛ ሁክም ማለት እሱ ነው። ሁለተኛ ሁክም በቀትር ሰዓት የሚለው من حديث ابي هريره بسند ضعيف በጣም ደካማ በሆነ ሰነድ ዘግበውታል። ወዛት ሻፊዒ ይህን ጨምረዋል። ሻፊዒ ላይ በተዘገበው ማለት ነው። ከአቡ ሁረይራ ቢሰነድን ضعيف ደካማ በሆነ ሰነድ ነው የተዘገበው። ወዛት እዚህ ላይ ጨምረዋል። ምን የሚል ምን የሚል ጨምረዋል? ኢላ الجمعه የሚል ኤክሰፕሽናል ወጥቷል። ምክንያቱም ጁሙዓ ቀደም ተደርጎ ነው የሚሰገደውና ወከዛ ላይ አቢ ዳውድ ለአቡ ዳውድም እንደዚሁ አናቢ ቀታዳ ከአቡ ቀታዳ ይዞ ነህወው የዚሁኑ አይነት ተዘግቧል። የጁሙዓ ቀን ቀደም ብለን ስለምንሰግድ አጋጣሚ ተህያ ይኖራል ምን ይኖራል። የጁሙዓ ቀን ችግር የለም። ራሱ ጁሙዓም ደግሞ ችግር የለም። ቀደም አድርገን ስለምንሰግደው ነው የሚለው እናመጣው ዘግየት ማለት አለበት አይባልም። ወቅቱ ባያልፍም ዘግየት ማለት አለበት አይባልም። በቀትሩ ሰዓት ጁሙዓ ትሰገዳለች ነው። ለካን الحديث ضعيف ሰነዱ በጣም ዶአይፍ ነው በጣም ይቃን መሰለኝ በቃ አዳው ቢላህ ተፈቀደ ሰላም አለይኩም ወራህመቱላሂ